الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ወንድማችን ዋሂድ ያው ሮማችን ውስጥ ይገኛል። ባለፈው ስለ ዒሳ አለይሂ ሰላም ማንነት ጀምረን ነበር፣ አልጨረስንም። كزاي كتلون كفل زاريب الله فكاج ان كتلال لن لزا مقبيا ديهنن قتاتشن الله بصورة المائدة ما أعرف مست قطر سبا مست لا يتناقرون ان الملك أملاكاتشن الله بصورة المائدة ما أعرف مست قطر سبا مست لا أعوذ بالله من الشيطان الرجيم ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر ثم انظر أنا يؤفكون ما المسيح ابن مريم إلا رسول قد خلت من قبله الرسل يا مريم لج المسيح عيسى ከሱ በፊት እንዳለፉት መልእክተኞች እሱም ያለፈ መልእክተኛ እንጂ ሌላ አይደለም። ከዚህ የመልእክተኝነት የነብይነት ስልጣን ውጪ ሌላ መለኮታዊ ስልጣን ወይም ደግሞ ሌላ ደረጃ ያለው አይደለም ወኡሙሁ ስዲቃ እናቱም በጣም እውነተኛ ነበረች ካና ያእኩላን ጣዓም ነገር ግን ሁለቱም እናትና ልጅ ማለት ነው ምግብን ይበሉ ይመገቡ ነበር ይላል ጌታችን አላህ ተመጋቢዎች ነበሩ انظر ተመልከት كيف نبين لهم الآيات ለነሱ አንቀጾችን እንዴት አድርገን እንደምናብራራላቸው ተመልከት ثم انظر አሁንም ደግመህ ተመልከት አስተውል አና ዩእፈኩን አንቀጹ ከተብራራላቸው በኋላ ወደኋላ እንዴት እንደሚሸሹ ወደ ኋላ ከእምነት እንዴት እንደሚያፈገፍጉና እንደሚዞሩ ተመልከት ይላል ጌታችን አላህ ኢሳ አለይሂ ሰላም የአላህ መልእክተኛ መሆኑን ከዘረዘረ ከገለጸ በኋላ የእናቱን እውነተኝነት ከተናገረ በኋላ አምላካችን አላህ ምን ይላል ሁለቱም ይበሉ ነበር ይላል ተመጋቢዎች ነበሩ ሱረቱል ማኢዳ ቁጥር 75 ላይ ማለት ነው አምላካችን አላህ ይበሉ ነበር ብሎ ተመጋቢ መሆናቸውን ብቻ ጠቅሶ በዝምታ ነው ያለፈው። ሌላው ለህሊና የተተወ የቤት ስራ እንዲሆን ነው። እኛ የምናነሳው ጥያቄ ፈመን አከለ ጣዓም احتاج الى قضاء الحاجات የበላ ሰው የጠጣ ሰው ያ የበላውና የጠጣው ነገር በሌላ መልክ ተቀይሮ ከሰውነቱ ሊወጣ ግድ ይለዋል። አንድ ሰው ከበላ አንድ ሰው ከጠጣ የበላውና የጠጣው ነገር በሌላ መልክ መቀየሩ አይቀርም። ጠጥቶ አልሸናም የሚል ሰው የለም። ወይንም ደግሞ በልቶ ቆሻሻን ከሰውነቴ አላስወግድም የሚል ሰው የለም። ዒሳና እናቱ ይበሉ ነበር ነው ያለው ጌታችን አላህ። ዒሳና እናቱ ተመጋቢዎች ነበሩ አለ ከበሉ ከጠጡ ያንን ስርዓት ያከናውናሉ ማለት ነው ታዲያ ይህንን የሚያደርግ አካል በምን መልኩ አምላክ ይሆናል አምላክ ጠጥቶ ይሸናል ወይንም ደግሞ በልቶ ቆሻሻን ያስወጣል ተብሎ ሊገለጽ አይችልም ፈማዛ بعد البيان ከዚህ ማብራሪያ በኋላ ሌላ ምን አለ انظر كيف نبين لهم الآيات አንቀጾችን ለነሱ እንዴት እንደምናብራራላቸው ተመልከት ይላል ثم انظر ان يؤفكون እነሱም ከእውነት እንዴት እንደሚሸሹ ይላል አልহামዱሊላህ ደና ነኝ ንያ አንቺ ደና ነሽ ስለዚህ ይህ አንቀጽ ኢሳ አምላክ አለመሆኑን ይልቁኑ የአላህ መልእክተኛ እንደሆነ በትልቁ ያስረዳል ይበልጥ ወንድማችን ራሂብ በተዘጋጀበት ፕሮግራም ላይ ዛሬም ኢንሻአላህ ትምህርቱን በጥሞና ሁላችንም እንድንከታተል አደራ በማለት ወንድማችንን ወደ ማይክ ጋብዘዋለሁ። ወንድማችን ራሂድ ተፈበል አለ ልማይኪ መሽኩረን ወማእጁራ ማይክ ፍሪ እንሰማለሁ አይደለ? አንዳንድ አሳዩኝ፣ እንሰማ ከሆነ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ብያለሁ። ወንድሞችና ቱርክ ውስጥ ያላችሁ በአጠቃላይ እንዲሁም ክርስቲያን ታዳሚ ወንድሞችና እህቶች ያላችሁ በኢትዮጵያ የሰላምታ ሰላም ብያቸዋለሁ ማለት ነው። እሺ እንግዲህ ሰላምታውን ቅዱና በአንድ አረፍት ነገር ተዘጋው ሳምንት ወደ ስምንት ቶፒክ እንገባለን ማለት ነው። ቢስሚላሂ ራህማን ረሂም ባላትም እጆታታትና ምንድን ነው ሳምንት ሳይሆን የዛሬ ሁለት ሳምንት አካባቢ ላይ ማን ነው የሚለው ነገር አንዳንድ ጉዳዮች ስንመለከት ነበር። እዛ ላይ በቁርአን እና በመጽሐፍ ቅዱስ common የሆነ ground አለ፣ common የሆነ እንትን አለ። ቁርአን ይሄ ነው ብሎ ያስቀመጠልን ማንነት መጽሐፍ ቅዱስ ላይ በስድስት መልኩ ስናይ ነበረ። የመጀመሪያ ታምር ነው ማለትም ያለ አባት በእናት ብቻ የመጣ ነው። ሁለተኛ ሰው ነው። ሶስተኛ ነብይ ነው። አራተኛ መልእክተኛ ነው። አምስተኛ የአላህ ባሪያ ነው። ስድስተኛ ደግሞ መሲህ ነው ወይም ደግሞ አልመሲህ ነው ብለን ስድስት ፖይንቶችን ዘርዝረን ስናይ ነበር ማለት ነው። ይሄ ነው ቁርአን ሱረቱን መርየም ምዕራፍ 19 ቁጥር 34 ላይ ምዕራፍ 19 ቁጥር 34 ላይ ይህ የመሬም ልጅ ኢሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነዋል። ስለዚህ ይሄ ነው የኢሳ አይደንቲቲ ማለት ያላ ታምር ነው። ባላ ታምር ነው የመጣው። ያለ አባት በእናት ብቻ ነው የመጣው። ሰው ነው፣ የመርየም ልጅ ነው ብሎ ነው የሚያስቀምጠው። የሰው ልጅ ነው ይለዋል መጽሐፍ ቅዱስ 82 ቦታ ላይ፣ ቁርአን ደግሞ 23 ቦታ ላይ የመርየም ልጅ ነው ብሎ ያስቀምጠዋል። ነብይ ነው ብሎ ያስቀምጠዋል። መልእክተኛ ነው ብሎ ያስቀምጠዋል። ባሪያ ነው ብሎ ያስቀምጠዋል። መሲ ነው ብሎ ያስቀምጠዋል። በጣም በዓለማችን ላይ ስመጥርና ዝነኛ የሆነው የ Bible scholar ፕሮፌሰር አሊስተር የሚባለው ምንድን ያለው የሂስቶሪካል ቴዎሎጂ ኦፍ Oxford University ውስጥ በአንድ መጽሐፉ ላይ ምንድን ነው ብሎ ያስቀመጠው ነገር የመጀመሪያ መቶ ክፍለ ዘመን የነበሩ Judaizer Christianity Judaizer ክርስቲያኖች ወይም ደግሞ የአይሁድ ክርስቲያኖች የሚያምኑበት የነበረው ኢየሱስ ሰላም በእርሱ ላይ ይሁን መሲ ነው እና የአምላክ መልእክተኛ ነው ብለው ይጠብቁ ነበረ። አምላክ አንድ ነው ብለው ያምኑ ነበረ። ያ የሚመጣው መሲ ደግሞ የአምላክ መልእክተኛና ነብይ ነው ብለው ያምኑ ነበር ብሎ በግልጽና በማያሻማ ሁኔታ በ1979 ላይ በአንድ መጽሐፉ ላይ ምንድን ነው historical theology of Christ በሚል በዛ ላይ ያስቀምጧል ማለት ነው። እንዲሁም ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ሊብራል ስኮላሮች አይደሉም። ይሄ conservative scholar ማለትም ቅድም ያየነው ጽንፈኛ ምሁራን ሳይሆን ለዘብተኛ ምሁራኖች ናቸው። ይሄኛው ግን ጽንፈኛ ምሁራን ከሆኑት መካከል ኢየሱስ መሲ ነው ብለው የመጀመሪያ መቶ ክፍለ ዘመን የነበሩ ክርስቲያኖች ያምኑ ነበረ። መሲና ነብይ ነው ብለው ያምኑ ነበር። ከዛ የበለጠ እንትን አልነበራቸውም የሚል ነገር አለ። ስለዚህ ለክለሳ ያክል ኢየሱስ ፈጣሪ መልእክተኛ ነው ወይም የአላህ መልእክተኛ ነው በሚለው ነገር ከመጽሐፍ ቅዱስ አንዳንድ ጥቅሶችን እንዲሁ ለናምና ያክል ትንላለው ማለት ነው ሰጥና ከዛ በኋላ ወደሚቀጥለው ትምህርት መግባት እንችላለን ማለት ነው። አንዳንድ ጊዜ misunderstanding እንዳይፈጠር እዚህ room ውስጥ ኢየሱስ የአላህ መልእክተኛ ነው ብለን ስንናገር ወይም ደግሞ ኢሳይ ብኑ መርየም የአላህ መልእክተኛ ነው ሲባል ሰዎች understand የሚያደርጉት አዎ መልእክተኛ ነው፣ ከሰማይ ነው የመጣው ወይም ደግሞ ሰማይ ላይ ሆኖ ከፈጣሪ ጋር አብሮ ይኖር ነበር፣ ከአብ ጋር አብረው እየረዳው እያገዘው ይኖር ነበር ወደሚለው concept እንዳይመጡ በጣም እፈራለሁ። ያላ መልእክተኛ ነው ስንል ግን እኛ በዛ መልኩ አይደለም ምናየው። ያላ መልእክተኛ ነው ብሎ ያስቀመጠው ነገር ምንድን ነው? ከድንግል ማርያም ማህፀን ውስጥ ህይወቱ ይጀምርና ከዛ በኋላ ሪሳላ ይሰጠውና መልእክተኛውንና መልእክቱን ያደርሳል ማለት ነው። ከዚህ አንጻር ነው መልእክተኛ ሲባል እንጂ ኡስታዝ አቡ ኢትዮጵያ ሆኖ እኔን የሆነ ሀገር ቢልከኝ እንደሚላከው ነገር አይደለም። ከሰላሳ ዋይደር ጋር ቆይቼ ቆይቼ እንደሚመጣው ነገር አይደለም። እዚህ በመጽሐፍ ቅዱስ ይህንኑ ጥቅስ በዚህ መልኩ እኛ ነው አይነት መረዳት አለ ወይ የሚለውን አንዳንድ ፖይንቶችን እንመልከት። ዮሐንስ ወንጌል ምዕራፍ 8 ከቁጥር 41 እና 42 ላይ ስትመለከቱት ዮሐንስ ወንጌል ምዕራፍ 8 ቁጥር 41 እና 42 ላይ ስትመለከቱት እንዲህ የሚል ቃል አለ። እናንተ አባታችሁ ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም አንድ አባት አለን እርሱም እግዚአብሔር ነው አሉት። አሃ አለና ኢየሱስ ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። አስተውሉ። አሁን የተላከው አለ፣ የላከው አለ። ያ የላከውን አንድ ፈጣሪ አለን። እርሱም አባት የሚለው ነገር ያው በዛን ጊዜ በነበረው ነገር እንትን ነው፣ ባሪ ነው። ባሪ ማለት ኦሪጂኔተር ማለት ነው እንጂ በሆፓትሮስ ብለው በግሪከኛ የቀየሩት በኋላ ላይ ነው። ያው ይህንን ነገር ወደፊት እንመጣበታለን። ያለህን ቃል ከስፍራው ይቀይራሉ የሚለውን ነገር ፈጣሪ የሚለው አባት በሚለው መምህር የሚለውን ጌታ በሚለው ባሪያ የሚለውን ልጅ በሚለው እንዴት እንደሚቀያየሩት ወደፊት ራሱ ታሪክ በሚባለው ነገር በሰፊው እንመጣበታለን። እዚህ ላይ ግን ስንመለከተው እንግዲያውስ እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና አለ። ስለዚህ አሁንም እንደተላከ እግዚአብሔር እንደላከው ወይም ደግሞ አላህ እንደላከው ቁልጭ አድርጎ የሚያሳይ ጥቅስ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይም እንደዚህ አይነት ነገር ጠቅሳለሁ ማለት ነው። ዮሐንስ ወንጌል 11 42 ላይ ሲጸልይ ምንድን ነው ያለው? ሁል ጊዜ እንድትሰማኝ አወቅኩ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩኝ አለ ይላል። አንተ እንደላከኝ ያምኑ ዘንድ ማለት ነው። ስለዚህ አንድ ሙስሊም የሆነ ሰው ኢየሱስ የአላህ መልእክተኛ ነው ብሎ ማመን አለበት ማለት ነው። ያንን መስፈርት በትክክል አሟልተናል ማለት ነው። ኒቆዲሞስ የሚባለው ሰውዬ ኢየሱስ preexistence ነበረው ወይም ደግሞ መሲሁ preexistence ነበረ ወይም ቅድመ ህልውና ነበረው ብሎ አያምንም። ራሱ normally አይሁዶች እንደዚህ አይነት እምነት የላቸውም። መሲህ ከሰማይ ይመጣል ብለው አያምኑም። መሲህ በአብርሃም በይስሐቅ በያዕቆብ ቤተሰብ ውስጥ የዘር ሀረግ ውስጥ ይመጣል ብለው ነው የሚያምኑት። ይሄ ነገር ገብቶት ያ ሰውዬ ምን አለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ምንድን ያለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል። አሁን መምህር ሆነ ከእግዚአብሔር ዘንድ መጣ ብሎ ሲናገረው እውነት ኒቆዲሞስ የሚባለው ሰውዬ ፕሪኤግዚስታንስ ኤግዚስታንስ ነበረህና አንተ ፕሪኤግዚስታንስ ወይም ቅድመ ህልውና ኖሮ እግዚአብሔር ጋር ተቀምጦ ኖሮ ኖረ ከጊዜ በኋላ መጣ ማለቱ ነበር እንዴ ብለን ጥያቄ ስናቀርብ አይ ኒቆዲሞስ የሚባለው አይሁዳዊና የህግ መምህር እስከሆነ ድረስ ህግ አዋቂዎቹ በመጀመሪያ መቶ ክፍለ ዘመን የነበሩት አይሁዶችና ከዛም ባሻገር አሁን በዚህ ዘመን ያሉ አይሁዶች በእንደዚህ አይነት መልኩ ተረድተውት አያውቁም ነው። ካላወቁ ይሄ ጥቅስ እንዴት ነው የምትረዱት ካላችሁን፣ መምህር ሆነ ከእግዚአብሔር ዘንድ እንደመጣ ማለት እግዚአብሔር ጋር ቆይቶ ቆይቶ መምጣት ሳይሆን ከድንግል ማርያም ተወልዶ ከመጣ በኋላ ሰው ከሆነ በኋላ ያ ሰው ሪሳላ ወይም መልእክት የሚባለውን ነገር ሲደርሰው ከዛ በኋላ ያንን ነገር ይዞ ለህዝቡ ማድረስ ሲጀምር መልእክተኛ በሚለውን በእንደዚህ አይነት መልኩ ነው የሚያስቀምጠው ልክ ሙስሊሞች በሚያምኑበት። ያለዛ ግን ትርጉም አልባ ነው የሚሆነው ራሱ ማለት ነው። ለዛ ነው ኢየሱስ አንድ ቦታ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። አያችሁ እዚህ ጋር ሪሳላ የሚባል ነገር እንዳለው ያሳያል። የላከው አላህ ለኢሳ ኢብኑ መርየም አለይሂ ሰላም የሰጠው ሪሳላ አለ ማለት ነው። እኔ ከራሴ አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ስለዚህ የሰጠው ነገር አለ ነው ዋናው ነገር ፖይንቱ ማለት ነው። ያ የሰጠውን ነገር ነው እንትን ያለው አሁን መላክ ሲባል ላኪው ማን ነው ተላኪው ማን ነው ብለን ስንል ላኪው አምላክ ተላኪው ሰው ነው የሚሆነው እንጂ እግዚአብሔር አብ የሚባለው እግዚአብሔር ወልድን ላከው ወደሚባለው ትምህርት መጽሐፍ ቅዱስ አያቆም እሱን ትምህርት አንደኛው እግዚአብሔር እግዚአብሔር አብ የሚባለው አባት የሆነው እግዚአብሔር ልጅ የሆነውን እግዚአብሔርን ላከው የሚለው በመጽሐፍ ቅዱስ አስተምህሮት ውስጥ አናገኝም ስለዚህ መላክ የሚለውን concept በመጽሐፍ ቅዱስ ላይ ስንመለከተው ሰው ነው የሚላከው የነበረው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ነው የሚለው። እንግዲህ ዮሐንስ ማለት ከእግዚአብሔር ዘንድ የተላከ ማለት እግዚአብሔር ጋር ኖሮ ኖሮ እግዚአብሔር ጋር አላህ ጋር ኖሮ አብሮ እንትን ብሎ ሲያግዘው ሲረዳው ቆይቶ ምን ብሎ ምን ብሎ ከጊዜ በኋላ የመጣ ነው እንዴ ብለን ስንል አይ አይደለም ነው መልሱ። ዮሐንስ ከእናትና ከአባቱ የተወለደ ነው። preexistence አልነበረውም፣ ቅድመ ህልውና አልነበረውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበራት። ስለዚህ መላክ የሚለው አማርኛ ራሱ ለሰው ነው የሚሆነው። አምላክ አምላክን ሊልክ አይችልም። አምላክ አምላክን ከላከ ሁለት ነው የሚሆነው። ሰው ሰውን ሲልከው ሁለት እንደሚሆኑ ማለት ነው። ከዚህ በፊት የነበሩ ነቢያትም ራሱ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ በሚናገረው ነገር ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣምና አለ። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገረዋል። ስለዚህ ትንቢት ራሱ የመጣላቸው ነበ የመጣላቸው ነቢያቶቹ አንቢያዎቹ ራሳቸው ሲመጣላቸው ተልከዋል ነው ብሎ የሚያስቀምጠው መጽሐፍ ቅዱስ ራሱ በእግዚአብሔር ተልከው አለ። ምኖች ቅዱሳን ሰዎች አለ። ሰዎች ነው የሚላኩት። ስለዚህ የተላከው ማን ነው ብለን ስንል ሰው ነው የሚሆነው። ያለዛ መላክ የሚባለውን ነገር ላኪና ተላኪ ሁለት ዘሴም ኔቸር አላቸው፣ ተመሳሳይ ባህሪ ያላቸው ተመሳሳይ የሆነ ህላዊ አላቸው ተብሎ ከተባለ ትርጉም አልባ ነው ይህ ጥቅስ የሚያደርገው ማለት ነው። ታዲያ እንደዛ ከሆነ በመጽሐፍ ቅዱስ መደምደሚያስ አሁንስ የተላከው ኢየሱስ ሰው ነው ወይስ አይደለም ስንል አሁን መጽሐፍ ቅዱስ ሰው ነው ብሎ ነው የሚያሰምረው። የቱ ጋር ካልን ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እራሳችሁ እንደምታውቁ የናዝሪቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ሰው ነበረ፣ አስምሩበት። ስለዚህ የተላከውና የመጣው ወይ የተገለጠው ምንድን ነው ስንል ሰው ነው። ከዚህ የበለጠ ሊሆን አይችልም። ሌላ ነገር አምላክ አምላክ ሊልክ አይችልም። አንደኛው አምላክ አንደኛውን ከላከው ትርጉም አልባ ነው የሚሆነው። ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ሰው እግዚአብሔር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይም እንደዛ ነው የሚለው ከእግዚአብሔር የሰማሁትን ሰው ልትገድሉኝ መጣችሁን አለ። ስለዚህ እግዚአብሔር ወይም ደግሞ አላህ ሱብሃነሁ ወተዓላ ለኢሳ ኢብኑ መርየም የሚናገረውን ነገር አሰምቶ ሰጥቶ ነው የላከው። አሁን አይ እንደዛ ሳይሆን ይሄኛው ግን ሰው ሆነ እንጂ ከአንደኛው መጥቶ ነው ሰው የሆነው እንዳንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በአንድ እግዚአብሔርና በሰው ልጆች መካከል ደግሞ አንድ አለ እርሱ ሰው የሆነ ኢየሱስ ክርስቶስ ነው ብሎ የሚያስቀምጥ there is only one god አንድ አምላክ አለ and one mediator between God and men በአንዱ አምላክና በሰው ልጆች መካከል አንድ አለ ዘማን ክራይስት ኢየሱስ እሱም ሰው የሆነው ኢየሱስ ክርስቶስ ነው ስለዚህ ሰው ነው ያለው በመካከል ያለው ሰው ነው እያለ ነው እየተናገረ ያለው ስለዚህ የተላከው አሁንም ሰው ነው ነው رسالة ተሰጥቶት ረሱል የሆነው እሱ ነው ነው ስለዚህ ይህንን ለእንትን ለመከለስ ያክል ምናልባት ባለፈው መልእክተኛ ነው ምናምን ብዬ ስናገር አንድ ሰው ተነሳና እንዴ አብሮ ነበረ እኮ አለ ያንን ቅድመ ህልውና አለው ወይስ የለውም የሚለውን ነገር ኢየሱስ ነበረ ወይስ አልነበረ የሚለውን በስፋት እንሄድበታለን ራሱ ማለት ነው። በህልውና ደረጃ ነበረ ብሎ መጽሐፍ ቅዱስ አያስቀምጥም፣ በቃል ነው። ቃል ስለምን ተባለ? ቃል ማለት ምን ማለት ነው? የሚለውን በሰፊው እንሄድበታለን ሌላ ጊዜ ማለት ነው። አሁን ምንድን ነው የምናደርገው? ኢየሱስ እነዚህ ስድስቱ ፖይንቶችን ካየናቸው አሁን ራሱ በመጽሐፍ ቅዱስ ባለው መጽሐፍ ቅዱስ ራሱ ይሄ ኢየሱስ የሚባለው ከዛ ከአንዱ አምላክ ራሱ ተነጥሎ ነው ራሱ ቁጭ ያለው ምናልባት እዚህ ጋር ስጠቀም ያህዌ እያልኩኝ እጠቀማለሁ እንዲገባችሁ ማለት ነው። ያህዌ ማለት ምንድን ነው? ምናልባት ያህዌ የሚባለውንና ጆሆባ የሚባለውን እኛ ሙስሊሞች በ original form ስላልሆነ አንቀበለውም። ለምን ብትሉ ኦሪት ዘጸአት 3 15 ላይ ዮድ ሄ ዋው ሄ ተነባቢ ፊደል ነው ያለው። አናባቢ ፊደሉ ማን እንደሆነ አይታወቅም። የያህዌ አናባቢ ፊደሉ አዶናይ ከሚለው አ ከሚል የመጣ ነው ራሱ ተሰርቆ ማለት ነው። ሊቃላ ነው ራሱ የተለያየ መድብለ እውቀቶች የተለያየ ኢንሳይክሎፒዲያዎች ያንን ነገር ይነግሩናል ማለት ነው። ምን ተብሎ እንደሚባል በትክክል ኦሪጂናል አይታወቅም። ኢየሱስ ራሱ ከብሉይ ኪዳን quote ሲያደርግ quote ያደረጋቸውን ራሱ ሰዎቹ ከጊዜ በኋላ ጌታ እያሉ ቀይረውታል ብዙ ቦታ ላይ ማለት ነው። ያንን ያላ ስሞች ላይ በስፋት እንመጣበታለን ራሱ ማለት ነው። ማን ነው ያ ስም? ቁርአንስ ስለዚህ ስም ምን ይላል ይላል? ብለን እንመጣበታለን። ነገር ግን ለማንኛውም እነሱ ሊገባቸው በሚችለው መልኩ የዛ ብሉይ ኪዳን ያሉ ሰዎችም አዲስ ኪዳን ላይ ያሉ ሰዎችም እንዲገባቸው ብዬ ያህዌ የሚባለውን ለጊዜው እጠቀማለሁ ማለት ነው። ያው الحي القيوم የሚለውን የቁርአንን የሚተካ ነገር ባይኖረውም ግን በስፋት እዛ ላይ እንሄድበታለን ማለት ነው። እሺ ዛሬ ወደ ሁለተኛው point የምንሄደው ምንድን ነው? ኢየሱስ ከዛ ከአንዱ አምላክ ተነጥሎ ነው ራሱ የተቀመጠው በመጽሐፍ ቅዱስ። ከአንዱ አምላክ መጽሐፍ ቅዱስ ነጥሎ ነው ቁጭ የሚያደርገው ኢየሱስን። መጀመሪያ prophetical indication እንመልከት እስቲ። በትንቢት ደረጃ ስለ ኢየሱስ የተነገሩ ትንቢቶች ራሳቸው አንዱ አምላክ ነው ወይስ አንዱ አምላክ የሚልከው መልእክተኛ ነው የሚለውን አንዳንድ ጥቅሶች የሚያሳዩ ነገሮች አሉ። ምናልባት ኦሪት ዘዳግም ራሱ ምዕራፍ 18 17 እና 18 ጥቅሱ ለማን ነው ብላችሁ ጥያቄ ስታቀርቡ አይ ጥቅሱ የሚያመለክተው ለኢየሱስ ነው ይሏቸዋል። okay ጥቅሱ ለኢየሱስ ነው ብለን እንስማማና ለማን እንደሆነ ወደፊት እንመጣበታለን። ጥቅሱ ለኢየሱስ ነው እንኳን ተብሎ ቢባል አሁንም ኢየሱስ በዚህ ባለው በትንቢት ደረጃ እንኳን መልእክተኛ መሆኑን የሚያሳይ ጥቅስ ነው ብለን እንላለን። ምን ማረጋገጫ አለን ስንል ኦሪት ዘዳግም ምዕራፍ 18 ከቁጥር 17 እስከ 18 ያህዌም አለኝ የተናገርከው መልካም ነው፣ ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ፣ ቃሌን ባፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ይነግራቸዋል አለ። አያችሁ፣ የሚያስነሳው ማን ነው ብለን ስንል ያህዌ ነው ነቢይ የሚያስነሳው። እንደ ማን አይነት ሲባል እንደ ሙሴ አይነት ነቢይ ወደፊት ያስነሳና ቃሉን በአፉ አድርጎ ያዘዘውን ቃል ሁሉ እንዲናገር ያደርገዋል ማለት ነው። ይሄ ጥቅስ ለኢየሱስ ነው የሚሰራው ከተባለ በትንቢት ደረጃ እንኳን ኢየሱስ ብሉይ ኪዳን ላይ በነበረው ትንቢት ከያህዌ ወይም ከአንዱ አምላክ በተለየ መልኩ ነው ማንነቱ የተቀመጠው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ማየት ትችላላችሁ። ትንቢተ ኢሳይያስ ምዕራፍ 61 ከአንድ እስከ ሁለት ማየት ትችላላችሁ። የያህዌ መንፈስ በእኔ ላይ ነው፣ ለዶች የምስራች ሰብክ ዘንድ ያህዌ ቀብቶኛልና ልባቸው የተሰበረውን ጠግን ዘንድ ለተማረኩትን ነፃነት ለታሰሩትን መፈታትን እናገር ዘንድ ልኮኛላል። የተወደደችውን የያህዌን አመት አምላካችን የሚበቀልበት ቀን እናገር ዘንድ የሚያለክሱትን ሁሉ አጽናና ዘንድ አለ። አሁን ይሄ ትንቢት በትንቢት ደረጃ ያለው ነገር ለማን ነው የሚለውን ከማየታችን በፊት ቁጥር 3 እዛ ላይ እናየዋለን። ያህዌ ለክብሩ የላካቸውን የጽድቅ ዛፎች ለጽዮን አልቃሾች አደርግ ዘንድ በአምር ፋንታ አክሊልን በለክሶ ፋንታ የደስታ ዘይትን በአዘን መንፈስ ፋንታ የምስጋና መጎናጸፊያ እንሰጣቸው ዘንድ ልኮኛልና። ማን ነው የላከው ሲባል ያህዌ። እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው የተባለው ልኮኛልና ብለዋል። ይሄ ትንቢት ለማን ነው የሚሰራው ብለን ስንል የሉቃስ ወንጌል ምዕራፍ 4 ቁጥር 17 እና 20 ማየት እንችላለን። የሉቃስ ወንጌል ምዕራፍ 4 ቁጥር 17 እና 21 ማየት እንችላለን እስከ 21 ድረስ የነቢዩ የኢሳያስን መጽሐፍ ሰጡት አለ። ትንቢተ ኢሳያስ 61 3 ላይ ያለው ማለት መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለዶች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለውሮች ማየትን ሰብክ ዘንድ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ሰብክ ዘንድ ልቆኛልና ተብሎ የተጻፈበትን ስፍራ አገኘ። አወጣና አወጣ ዘንድ የተወደደችውን የጌታን ዓመት ሰብክ ዘንድ ልቆኛል ተብሎ የተጻፈበትን ቦታ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠና ተቀመጠ። በመኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ መጽሐፍ በጆሮቻችሁ ተፈጸመ ይላቸው ጀመር። ስለዚህ ትንቢቱ የሚናገርበት የያዌ መንፈስ በእኔ ላይ ነው፣ ለዶች የምስራች ይሰብክ ዘንድ ቀብቶኛል እንላል። እናንተ እንደው ስታስቡት የትንቢተ ኢሳያስ ምዕራፍ 61 ላይ ያለውን ጥቅስ ተሰጥቶት ያህዌ መንፈስ በእኔ ላይ ነው እያለ እዚህ ጋር ኢየሱስ አይን አውጥቶ የጌታ መንፈስ ነው እያለ ይናገራል። ያንን መጽሐፍ ራሱን መጽሐፍ እያነበበ ስለዚህ ያህዌ የሚለውን ጌታ በሚለው ቀይረውታል። ተመልከቱ፣ ያላህን ቃል ከስፍራው ይቀይራሉ የሚለው ይህንን ነው። ኢየሱስ እውነት የኢሳይያስን መጽሐፍ ሲያነብ ያህዌ የሚለውን እያወጣ ጌታ እያለ ነበር ሲያነበው የነበረው። ምን ያህል የአዲስ ኪዳን corruption እንዳለ ነው። የ manuscript corruption እንዴት እንደበዛ የምታዩት በዚህ ነው። አንደኛው ማለት ነው። okay topic ኡ አይደለም ከ topic ኡ ጋር የሚያስኬደኝ ስላልሆነ ልተው ይሄንን ነገር ማለት ነው። ቀጥሎ ሌላው ጥቅስ ምንድን ነው? መዝሙረ ዳዊት ምዕራፍ 110 ቁጥር 11 ላይ ያለው ጥቅስ ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 10 ቁጥር 1 ላይ ያለው ማለት ነው። ይሄም ቁልጭ ያለ አንደኛው ጥቅስ ነው። ያህዌ ጌታዬን ጠላቶች የእግር መረግጫ እስካደረስ ድረስ በቀኜ ተቀመጥ አለው ይላል። በደንብ አስተውሉት። ቁልጭ አድርጎ የሚያሳየው ነገር ያህዌ ሰይድ አንቱ ማይ ሎርድ አንቱ ብሎ preposition መስተዋድድ ነው የሚጠቀመው። ያህዌ ለጌታዬ አለ። ምናልባት ጌታ የሚለው ይህንን ነገር አዶኒ አዶኒ ነው አዶናይ አይደለም የዕብራይስጡ ቃል ማለት ምክንያቱም አዶኒ የሚለውን ነገር ሳራ አብርሃምን ዘፍጥረት 18 ላይ ትጠቀምበታለች። ወደፊት ኢየሱስ ጌታ ነው ወይስ አይደለም የሚለውን ነገር በደንብ በምናይበት ሰዓት ምንድን ነው የሚለው ነገር ነው ግን እዚህ ጋር ምን አለ? ያህዌ ጌታዬን ጠላቶችን ለእግረ መረቀስ አደረሰስ በቀኝ የተቀመጣለው አለው ይላል። ይህንም ጥቅስ ሐዋርያ ስራ ምዕራፍ ሁለት ቁጥር 34 እና 36 ላይ ጴጥሮስ ያመጣዋል። quote ያደርግና direct quotation ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 34 እና 39 ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶች የእግር መረገጫ እስካደረስ ድረስ በቀኝ የተቀመጠ ነው ይላል። ምን ተቀየረ? እዚህ ጋር ምን ተቀየረ? ያህዌ ጌታዬን ነበር እዛ ጋር ያለው። direct quotation ከነበረ ጴጥሮስ እየዋሸ ነበረ። ጴጥሮስ quote ሲያደርግ ያህዌ የሚለውን ቀይሮ ጌታ እያለ ነበር እንዴ ሲለው የነበረው አልነበረም። ያህዌ ነበር ያለው የነበረው ማለት ነው። ዮድ ሄ ዋው ሄ ያህዋሃ እያለው ነበር ሲጠቀምበት የነበረው። ታዲያ ጌታ ብለው ለምን ጠቀሙት? አሁንም ምናምን የምነግራችሁ ነገር የመጽሐፍ ቅዱስ ኮራፕሽኑ ጉዳይ ነው። የኮራፕሽኑ ጉዳይ ነው የሚያሳየው ካለ በኋላ ምን አለ? እንግዲህ እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ይወቃል። እዚህ ጋር ጉድ የሚፈላው ምንድን ነው? እግዚአብሔር ኢየሱስን ጌታ አደረገዋል። አሁን ጌታ የሚለውን ነገር አንዱ ጌታ በሚለው ከተረጎምነው አስቸጋሪ። ምክንያቱም ጌታ የሚለው ነገር originally ረብ ነው። ረብ ማለት ደግሞ መምህር ነው። በወቅቱ የነበሩ የሚጠቀሙበት። አይ ጌታ ማለት ፈጣሪ ማለት ነው ካልን እንዴት ነው አንደኛው እግዚአብሔር አንደኛውን ሰው ጌታ ፈጣሪ የሚያደርገው? አደረገው እኮ ነው የሚለው። የእስራኤል ወገን በእርግጥ ይወቅ የሚለው ስለዚህ ጌትነት ማለት እዚህ ጋር መምህርነት በሚለው ነገር ስልጣንና ሹመትንና እልቅናና ክብርን ያመለክታል እንጂ የራሱ የባህሪ ገንዘብ ሆኖ ተብቃቂ መሆኑን አያሳይ ማለት ነው በራሱ። አሁንም ቶፒኩ ስላልሆነ እዛ ላይ እንትን አይደለም ማለት ነው። ሌላው ትንቢተ ኢሳይያስ ምዕራፍ 42 ከአንድ እስከ ሰባት ድረስ ስንመለከተው ትንቢተ ኢሳይያስ ምዕራፍ 42 ከአንድ እስከ ሰባት ስንመለከተው እነሆ እኔ ደግፌ ያስኩት ባሪያዬ ነፍሴ የደሰተችበት ምርጤ በእርሱ ላይ መንፈሴን አደርጋለሁና። አሁን ተመልከቱት፣ ባሪያዬ ይላል። ማን ነው ባሪያዬ የሚለው ብለን ስንል ቁጥር አምስት ላይ ሰማያትን የፈጠረ የዘረጋቸው፣ ምድርና በእርሷ ውስጥ ያለውን ያጸና፣ በእርሷ ላይ ለሚኖሩት ሕዝብ እስትንፋስ ለሚሄዱባት መንፈስ የሚሰጥ አምላክ ያህዌ እንዲህ ይላል፣ እኔ ያህዌ በጽድቅ ጠርቼሃለሁ ያለዋል? እጅን ይዛለው ጠብቀሃለሁ የውሩን አይን ተከፍተዘን የተዘጋውን ከግዞት ቤት በጨለማ የተቀመጠውን ከወህኒ ቤት ታውጣዘን ለህዝብ ቃል ኪዳን ለአዛብን ብርሃን አድርጌ እሰጥሃለሁ። ያህዌ call you እኔ ጠርቻለሁ። I ብሎ ሳብጀክቲቭ ፕሮናው ወይም ደግሞ ትራንሲቨር ይባላል። አጫፋሪ ግስ ይባላል ማለት ነው። አጫፋሪ ግስ ማለት ነው። ያ ማለት ቁልጭ አድርጎ በያህዌና በመሲሁ መካከል ያለውን ነገር ቁልጭ አድርጎ ያሳያል ማለት ነው። ይህንን ጥቅስ በማቴዎስ ወንጌል ምዕራፍ 12 ቁጥር 16 ላይ ማየት ትችላላችሁ። ማቴዎስ ወንጌል ምዕራፍ 12 ቁጥር 16 ላይ በነቢዩ በኢሳይያስ የተባለው ዘንድ ይፈጸም ዘንድ ነው ሲል እኔ የመረጥኩት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ መንፈሴን በእርሱ ላይ አኖራለሁ ፍርድም ለአሕዛብ ያወራል የተባለው ትንቢት ይፈጸም ዘንድ ነው። ስለዚህ አሁን ጥያቄ የሚነሳው እዛ ጋር ባሪያ እያለ እዚህ ጋር ልጅ የሚለውን ኬት አመጡት? ምን ያህል corruption እንዳለ ትንቢቱ የሚናገረው ባሪያዬ ነው የሚለው ልጅ የሚለውን ነገር ከየት አመጡት? አላለም ኢሳያስ እንደዛ። በኢሳያስ በትንቢቱ ላይ ያለው ባሪያ የሚል ነገር ነው ያለው። ሌላው የመጨረሻ ጥቅስ መሰጣችሁ እንዲሁ prophetical indication የሚያመለክቱ መዝሙር ዳዊት ምዕራፍ ሁለት ከሁለት እስከ ሶስት መዝሙረ ዳዊት ምዕራፍ ሁለት ከሁለት እስከ ሶስት የምድር ነገስታት ተነሱ፣ አለቆችም አለ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣላል። let us break their bands and cast away their cords from us their ከነርሱ their their ማለት third person plural form ነው ራሱ ከነርሱ ከማና ከማ ከያህዌና ከመሲሁ ቁልጭ አድርጎ የተለያየ ነገር ነው ያስቀመጠው። ይህንን ጥቅስ ሐዋርያ ሥራ ምዕራፍ አራት ቁጥር 26 እስከ 28 ጴጥሮስ ይህንን ጥቅስ quote ያደርጋል። ዳይሬክት ኮት ይሄ ሐዋርያ ሥራ ምዕራፍ 4 ቁጥር 26 እና 27 የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ እንዴ ተከማቹ ብለ የተናገርክ አምላክ ነህ አለ። መዝሙረ ዳዊት ላይ የተነገረው እንደዛ የሚል ነው እንዴ? በጌታና በተቀባው ላይ ነው የሚለው አይደለም። በያህዌና በመሲሁ ላይ ነው የሚለው። አሁንም ያህዌ የሚለውን ጌታ በሚለው ቀይረውታል። ይሄ አንደኛው corruption ነው። ራሱ manuscript corruption ነው የሚያሳየው ማለት ከዛ ቁጥር 28 ላይ በቀባኸው በቅዱስ ብላቴና ብላቴና የሚለውን ባሪያ ነው የሚለው አዲሱ መደበኛ ትርጉም ላይ ማየት ትችላላችሁ። እንግሊዝኛ NIV የሚባለው በቀባኸው በቅዱስ ባሪያ በኢየሱስ ላይ ሄሮድስና ጲላጦስ ከአዛብ ጋር ከእስራኤል ህዝብ ጋር እጅና ሀሳብን እንዲሆን አስቀድሞ የወሰኑት ሊፈጽሙ በዚህ ከተማ በእውነት ተሰበሰበዋል። ስለዚህ ትንቢቱ የተፈጸመው መቃወማቸው ነው ማለት ነው። የምድር ነገስታትና ማን በወቅት የነበሩ ነገስታትና በወቅት የነበሩ የሃይማኖት መሪዎች ምን እንዳደረጉ የሚያሳይ ነገር ነው ማለት ነው። እንግዲህ በትንቢት ደረጃ ስንመለከተው መሲሁን በትንቢት ደረጃ ከአንዱ አምላክ ነጥሎ ነው ቁጭ የሚያደርገው። ኢየሱስስ የእሱ አስተምሮትስ ራሱን ከአንዱ አምላክ እየነጠለ ነበር የሚያስቀምጠው አዎ ምን ጥቅስ አለ? ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ኢየሱስም ስለምን ቸር ትለኛል ከአንዱ አምላክ በቀር ማንም ቸር መምህር የለም። ዋይ ኮል ዩ ሚ ጉድ ዜር ኢዝ ኖ ጉድ በት ዋን ዛት ኢዝ ጋድ። ለምንድን እኔን የምትለኝ? እኔና እኔን አትበለኝ ነው የሚባለውስ good የሚባለው አንዱ አምላክ ነው፣ የአንዱ አምላክ ነው፣ እኔን አትበለኝ አለ። ምን ጭቅጭቅ አለው? አንዱ አምላክ ውስጥ የስላሴ ሶስት ሁለተኛው አካል ከነበረ second person of Godhead ሁለተኛው ገጻዊ መለኮት ውስጥ የነበረ ከነበረ ለምንድን ነው እንዲህ አይነት ቃል የሚጠቀመው? ራሱን ለምንድን ነው outside ያደረገው ከአንዱ አምላክ? ለምን ትለኛለህ እኔን? እንግሊዝኛ ቆንጆ አድርገው ነው የሚናገረው። why calls you me good ለምንድን ነው እኔን የምትለኝ? ዘሄርስ ነው ጉድ ዋን ዛት ኢዝ ጋድ እኔ አይደለሁ እኔ አይደለሁም ማለት እኔ አይደለም መባል መባልስ ያለበት አንዱ አምላክ ነው። ከአንዱ ከእግዚአብሔር በቀር ማንም ቸር የለም ማለት ከአንዱ ስለዚህ አንዱ የተባለው ሌላ አድርጎ ነው ያስቀመጠ። እኔን አትበለኝ ያንን አንዱን በለው ነው። እስኪ ማቴዎስ ወንጌል ምዕራፍ 14 ቁጥር 23 ላይ ይዩ ማቴዎስ ወንጌል ምዕራፍ 14 ቁጥር 23 ላይ ስትመለከቱት ህዝቡን አሰናብቶ ይጸልይ ዘንድ ብቻው ወደ ተራራ ወጣል። በመሸም ጊዜ ብቻውን በዚያ ነበራል። ምን ሊያደርግ ነው? ይህንን ማቴዎስ ነው የሚነግረን። ይጸልይ ዘንድ ብቻውን ወደ ተራራ። ሉቃስ ላይ ስትገቡ ሌላ ታሪክ ይመጣል። የሉቃስ ወንጌል 6 12 ላይ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ለሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ወደ ያዟቶችን ወደ ማለት into preposition መስተዋደድ ትርጉም አልባ ነው የሚሆነው። ወደ እግዚአብሔር ትጸልያለህ። ስለዚህ እዚህ ጋር የሚጸላ የሚጸለያለ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይም እንደዛ ነው የሚናገረው። ዮሐንስ ወንጌል 11 22 ላይ የገባት ምንድን ነው? አሁን ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችዋል። አንተ እግዚአብሔርን የምትለምነው ብላ ነው ያስቀመጠችው እንጂ አንተ እግዚአብሔርን አላለችውም። አንተ አሁን ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችዋል። ሲጸልይ መልስ እንደሚያገኝ አውቃለሁ አምናለሁ። ዮሐንስ ወንጌል 14 አንድ ላይ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ካስተምሮቱ ታዩታላችሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አያችሁ እግዚአብሔርና ራሱን ቁጭ አድርጎ ለየብቻ ነው ያስቀመጠው። ከአንዱ አምላክ outside አድርጎ ነው መጽሐፍ ቅዱስ ራሱ ያስቀመጠው። ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስለዚህ ይሄ ሰዋሰው የሚያስቀምጠው ምንድን ነው? እግዚአብሔርና ኢየሱስ የሚባለውን ለሁለት አድርጎ ነው ቁጭ የሚያደርገው ማለት ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ የማቴዎስ ወንጌል 26 39 ላይ ጥቂትም ወደ ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባት ሆይ ቢቻለ ይቺ ጽዋ ከኔ ትለፍ፣ ነገር ግን አንተ you እንደምትወደኝ እንጂ እኔ I እንደምወደ አይሁን አለ። እየተጠቀመ objective pronoun እየተጠቀመ የሚያደርጋቸው ነገሮች እንዴት ነው የሚሆኑት ማለት ነው። አሁን እዚህ ጋር ጥያቄ የሚነሳው ኢየሱስ አብ ነው ወይ ብላችሁ በተለይ mainstream Christianity ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንትና አንግሊካን የሚባሉት ሲጠይቋቸው no no no no አብ አይደለም ይሏቸዋል። አብ አይደለም? አዎ አብ ማለት ምን ማለት ነው ስላቸው አባት ማለት ነው ይሏቸዋል። አሀ አብ አይደለም ማለት ነው ስትሏቸው okay አባቱ ማን ነው ስትሏቸው አባቱማ እግዚአብሔር ነው ይሏቸዋል። እግዚአብሔር ነው ስትሏችሁ ደግሞ አዎ ይሏቸዋል። ምን አይነት ነገር ነው እንደዚህ አይነት ነገር? ኢየሱስ እግዚአብሔር አይደለም ከተባለ እግዚአብሔር ነው ከተባለ አባቱ ነው። ምክንያቱም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እግዚአብሔር አባቴ ነው ስላለ ጭምር። ምክንያቱም አባት የሚለውን ወደፊት እናየዋለን። አባትና ልጅ የሚለውን ነገር ወደፊት በስፋት ስለምንሄድበት አባት የሚለውን ነገር ሙስሊሞች የምንረዳው ነገር ብቻ ሳይሆን መጽሐፉ ራሱ originally አባት የሚለውን ነገር ራሱ አባት ነው ወይ የሚለውን ነገር ወደፊት እንመጣበታለን። አሁን እንትን አይደለም። አባት የሚለው ፈጣሪ የሚለውን ነገር የሚተካ ነው። እሱ አሁን ከቶፒክ ጋር ይላል እግዚአብሔር አባቴ ነው ስላለ ጭምር አዩን ሊገሉት አብዝተው ይፈልጉ ነበር። አባቴ የሚለው ማንን ነው? ልጁ የማ ልጅ ነው ብላችሁ ስጠይቋቸው የእግዚአብሔር ልጅ ነው ይሏቸዋል። እግዚአብሔር ነው ወይ ስትሏቸው ተመልሰው ይሏቸዋል። አባት የራሱ አባት ነው ወይ የራሱ ኢየሱስ ስትሏቸው ደግሞ ነው አባቱ ሌላ ነው ይሏቸዋል። እኮ አባቱ ማን ነው ስትሏቸው እግዚአብሔር ነው ይሏቸዋል ተመልሰው። እሺ አብ ነው ወይ ስትሏቸው አይደለም። አብ ማን ነው ስትሏቸው ደግሞ እግዚአብሔር ነው ይሏቸዋል። ለምን? ዮሐንስ ወንጌል 5:18 ላይ እግዚአብሔር አባቴ ነው አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል አንደኛ ቆሮንቶስ 15 24 ስለዚህ አባቱ ማን ነው እግዚአብሔር ነው አለ ጳውሎስ ቆላሲስ ምዕራፍ 1 ቁጥር 5 ላይ የጌታችን የኢየሱስን አባት እግዚአብሔርን ሁል ጊዜ እናመሰግናለን አባቱ ማን ነው አለ እግዚአብሔር ነው አለ ቆላሲስ 3 5 ላይ ማለት ነው ሮሜ 15 6 ላይ በአንድ አፍ ሁናችሁ ሁላችሁም እግዚአብሔርን እርሱም የጌታችን የኢየሱስን አባት ታከብሩ ዘንድ አለ ስለዚህ አባቱ ማን ነው ስንል እግዚአብሔር ነው። የማ ልጅ ነው ልጁ ስንል ደግሞ የእግዚአብሔር ልጅ ነው ብሎ ነው መጽሐፍ ቅዱስ የሚያስቀምጠው። አሃ እግዚአብሔር ነው ወይ ስትሏቸው ተመልሰው አዎ፣ አብ ነው ወይ ስትሏቸው አይደለም ይሏቸዋል ተመልሰው። የራሱ አባት ነው ወይ የራሱ አይ አይደለም፣ አብ ሌላ ነው ይሏቸዋል። ምን አይነት ትምህርት ነው እንደዚህ አይነት ትምህርት? ከዛ ደግሞ አይ Oneness ኦች በቃ አገኘ ነው አሉ። ለምን ዋናው point ምንድነው እግዚአብሔር ከሆነ አብም ነው። እግዚአብሔር ካልሆነ ደግሞ አብ አይደለም። ጆቫይትነሶችም አሉ። እግዚአብሔር አይደለም፣ አብም አይደለም። እርፍ አሪፍ እርፍ ማለት ኦኒሰሶች ደግሞ ወይም የሐዋርያ ቤተክርስቲያን ደግሞ ምን አሉ? no አብም ነው እግዚአብሔርም ነው አሉ። እነዚህኞቹ ግን ሚኒስትሪም ክርስቲያኒቲ የሚባሉት አብ አይደለም ይሏችሁና እኮ አብ ማን ነው ስትሏቸው እግዚአብሔር ይሏችኋል። አባቱ አባቱ ማን ነው ስትሏቸው እግዚአብሔር ይሏችኋል። የማ ልጅ ነው ልጁ ስትሏቸው የእግዚአብሔር ልጅ ምክንያቱም 82 ቦታ ላይ ማን ነው 42 ቦታ ላይ ወንጌል ላይ አጠቃላይ የእግዚአብሔር ልጅ የሚል ነገር ስላለ ይሏቸዋል። እኮ ልጁ የእግዚአብሔር ልጅ ከሆነ እግዚአብሔር አይደለም ማለት ነው። ስለዚህ እግዚአብሔርም አብም አይደለም ነው እኛ ሙስሊሞች የምናምነው። ፈጣሪም አይደለም እግዚአብሔርም አይደለም። ያንን ከመጽሐፍ ቅዱስ መረጃ መስጠት ይቻላል። እንዴት ስንል ሐዋርያ ስራ ምዕራፍ 10 ቁጥር 38 ላይ ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሪቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። እርሱ መልካም እያደረገ ለዳቢሎስ የተገዙት ሁሉ እየፈወሰ ወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና ጋድ ወዝ ዊዝ ሂም ፕሮናውን ወዝ ትራንሲቨር የሚባለው ወይም አጫፋሪ ግስ ይጠቀማል። ማን ላይ ብትን አድርጎ ነው የለየው ማለት ነው። እግዚአብሔር የናዝሬት ኢየሱስን በመንፈስ ቅዱስና በኃይል ቀበዋል። ቀቢው ማን ነው? እግዚአብሔር ነው። ተቀቢው ደግሞ ሰው ነው። ምንም ጥርጥር ጥያቄ ነው። ሉቃስ ወንጌል 252 ላይ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። በማንና በማን ፊት ነበር? አምላክ አምላክ አምላክ ነበር እንደሚያድገው አምላክ በአምላክ ፊት ነበር እንደሚያድገው በሰው ፊት ማለት አጠገቡ የነበሩ ብዙ ሰዎች ነበሩ። ግን በአምላክ ፊት ሲሆን በእግዚአብሔር ፊት ሲሆን እንዴት ነው የሚሆነው? እግዚአብሔር ከነበረ ኢየሱስ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበራል። እንዴት ነው develop የሚያደርገው? biologically growth እንዴት ነው የሚያደርገው? የኢየሱስ ደቀ መዛሙርት ከሆኑ መካከል የኤማውስ መንገደኞች የሚባሉትም በነገር መልኩ ነው የተረዱት ሰው እንደሆነ ነው የያዙት። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 19 እርሱ ይህ ምንድን ነው አላቸው። እነርሱም እንዲህ አሉት በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉ። አያችሁ፣ በእግዚአብሔርና በሕዝቡ ፊት አሉ። እንዴ እንዴት ነው ትርጉም አልባ ይህ ጥቅስ እንዴት ነው መቋቋም የሚቻለው? እግዚአብሔር እዛ ጋር ሌላ፣ ኢየሱስ ሌላ። ለምንድን ነው outside አድርገው መጽሐፍ ቅዱስ የሚያስቀምጠው? ሐዋርያ ሥራ ምዕራፍ 13 ቁጥር 23 ማየት ትችላላችሁ። ሐዋርያ ሥራ ምዕራፍ 13 ቁጥር 23 ላይ ስለ ዳዊት ከተናገረ በኋላ ጳውሎስ ከዚህ ሰው ዘር አለ ማለትም ከዳዊት እግዚአብሔር እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ማነው አምጪው? ከሰው ዘር ውስጥ ያመጣው እግዚአብሔር ነው። ማንን? ኢየሱስን። አንዱኛው አምላክ አንደኛውን አምላክ እያመጣው ነበር እንዴ? ይሄ ጥቅስ እንዴት ነው መቋቋም የሚቻለው? ያ ጥንት የነበረው የአብርሃም የይስሐቅ የያዕቆብ አምላክ የነበረው ከነበረ ብሉይ ኪዳን ላይ የነበረው ከነበረ የአባቶቻችን አምላክ ተብሎ የሚባለው ከነበረ ሐዋርያ ስራ ምዕራፍ 3 ቁጥር 13 ላይ ያለው ጥቅስ እንዴት ነው መቋቋም የሚቻለው? ሐዋርያ ስራ ምዕራፍ 3 ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረዋል። ብላቴናው የሚለው እንግሊዝኛውን ተመልከቱት፣ የኤንአይቪ ላይ ባሪያውን ነው የሚለው ሰርቫንቱን ማ የአብርሃም የይስሐቅ የያዕቆብ አምላክ አከበረው። ማንን ያከበረው? ባሪያውን አከበረው ይላል። ስለዚህ ባሪያ ነው። ከአንዱ አምላክ ላይ አሁንም እየነጠሉ ነው። አያነካኩም። ራሱ ማነካካት አይፈልጉም። ራሱ ምንም ማነካካት የሚባል ነገር የለው። ኢየሱስም ሲናገር የነበረውን ራሱን ከእግዚአብሔር ጋር በ plural form ነበር የሚጠቀመው የነበረው። ዮሐንስ ወንጌል 14 23 ላይ ማየት ይችላል ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስ መለሰ አለ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናድርግ። አቤት እንግሊዝኛው እንዴት ደስ ይላል! ዊ ዊል ካም ዊ እኛ እኔና እግዚአብሔር እንመጣለን እንመጣለን እመጣለሁ አይደለም ያለ እንመጣለን plural form። ዮሐንስ ወንጌል 17 11 ላይም ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ከዚህ በኋላ በዓለም አይደለሁም እነርሱ በዓለም ናቸው። እኔ ወደ አንተ መጣለው እኔ ወደ አንተ ወደ preposition into ቅዱስ አባቶ እነዚህ ሰጠኝ እንደኛ አንድ እንዲሆኑ በስም ጠብቃቸዋል እኛ እኔ እናንተ አንድ የሆንበት ነገር አንድ እንዲሆኗል። ስለዚህ ተከታዮቹ አንድ የሆኑት የዓላማና ያስተሳሰብ አንድነት ከሆነ እግዚአብሔርና ኢየሱስ ወይም አላህና አላህ ሱብሃነሁ እና ኢሳ ኢብኑ መርየም ያላቸው የዓላማና ያስተሳሰብ አንድነት ነው ማለት። ምክንያቱም የራሱ ፈቃድ ለማድረግ አይደለም የመጣው። እኛ አንድ እንደሆን በስም እንጠብቃቸዋለን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 17 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 17 ላይ ራሱ ጌታችን ኢየሱስ ክርስቶስ እና እና ኮንዲቲቭ ኮንጃክሽን ይጠቀማል። የሚለይ ምንድን ነው የሚባለው? መስተጻምር ይጠቀማል ራሱ አማርኛው ላይ እና የወደደ በጸጋም የዘላለም መጽናናትን በጎ ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎ ስራ በቃለም ያጽናዋችሁ ማናማ እግዚአብሔርና ኢየሱስ እግዚአብሔርና ኢየሱስ ነጥለው ያጽናዋችሁ ያጽኗችሁ ሁለት ናቸው አርጎ ነጥለው እንትን የሚለው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ማየት ትችላላችሁ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ለሚወጣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት አሉት ቦዝ አሉት ማናማ አብና ወልድ አሉት ብሎ ነው ፕሮቫርብ ቆርቧል። ለፈጣሪ አሉት የሚባል ነገር አትጠቀሙ። እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው ናቸው የሚል ነገር አታነቡ። ከዛ አንዱ አምላክ የተላከው መልእክተኛና ግን እግዚአብሔርን ሲጠቀሙ ልክ መልእክተኛውና አላህና መልእክተኛው የበለጠ ያውቃሉ ብለን እንደምንለው ማለት ነው። አሁን ደግሞ ወደ grammar እንገባለን ማለት ነው፣ ወደ ሶስተኛ point ማለት ነው። ታስታውሱ እንደሆነ ባለፈው ስለ person ስናወራ personhood የሚለው ነገር persona ከሚለው ከላቲን ቃል የመጣ ነው። በግሪክ ደግሞ ፕሮሶፖን የሚባል ነገር አለ። በአረብኛ ደግሞ شخص የሚባል ነገር አለ። በዕብራይስጥ ደግሞ פני የሚባል ነገር አለ። ያ ማለት ምንድነው ወደ አማርኛ ስንመልሰው ቅዋሜ ማንነት። አንዳንድ ሰዎች አካል ይሉታል። ለአካል ለመጽሐፍ ቅዱስ σῶμα የሚለውን ቃል እና በእንግሊዝኛውም body የሚለውን ቃል ነው የሚጠቀመው። ስለዚህ weak ነው ራሱ ማለት ነው አማርኛው። ቅዋሜ ማንነት የሚለው ነገር ነው scholar ኦች የሚስማሙበት person የሚለው ማለት ነው። ኢየሱስ በጣም ቁልጭ አንድ ነገር person የሚባሉ ነገሮች ወይም ቅዋሜ ማንነት ለመለየት ሲያስፈልግ አንደኛው ከሚጠቀምበት grammar አንዱ reflexive pronoun የሚባል ነገር አለ። ምድብ ተለወጠ ስም ይባላል በአማርኛ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ himself ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ himself ህይወት እንዲኖረው ሰጥቶታልና። አሁን በራሱ የምትለውን ነገር ያዩት። አብ በራሱ himself አስቡት፣ himself አለ። በቃ አብ ለይቶታል፣ ወልድ ለይቶታል። ኢየሱስ አብም ወልድም ከነበረ ሁለት አካል ነው የሚሆነው። ኢየሱስ ኢየሱስ አብም ወልድም ነው ከተባለ ሁለት አካል ነው ወይ ነው ይህን ጥቅስ መቋቋም ይቻላል ወይ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ማየት ትችላላችሁ። እኔ ከራሴ አንዳች ላደርግ አይቻለኝም ማለት my own self እንደ ሰማው ፍርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃድን አልሻምና። እኔ ከራሴ ከራሴ ከራሴ አንዳች ላደርግ ከራሴ ካለ ራሱን ነው የሚያመለክተው ማለት ዮሐንስ ወንጌል 5:32 ላይ ስለኔ እኔ የሚመሰክረው ሌላ ነው እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም። እኔ ስለ ራሴ myself ስለ እኔ የሚመሰክረው ግን ሌላ ነው። ሌላ ሌላ አለ እርሱ አለ subjective pronoun ይጠቀማል። he ስለ እኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ። ስለ እኔ የሚመሰክረው ምስክርነት ስለ እኔ የሚመሰክረው ሌላ አለ አለ ሌላ ይህን grammar መቋቋም እንዴት እንደሚቻልም አላውቅም። አብና ወልድ ኢየሱስ ነው ለሚባለው ነገር ማለት ሁለት አካል ነው ወይ ኢየሱስ በአንድ ጊዜ ዮሐንስ ወንጌል 8:18 ላይ እኔ ስለ ራሴ የምመሰክር እኔ ነኝ myself እኔ ነኝ I የላከኝም አብ ስለ እኔ ይመሰክራል ስለ እኔ ይመሰክራል በደንብ አስተውሉ ዮሐንስ ወንጌል 1249 ላይ እኔ ስለ ራሴ አልተናገርኩም myself ነገር ግን የላከኛል እርሱ he የምለውና የምናገረውን ትእዛዝ ሰጠኛል ስለዚህ በመጽሐፍ ቅዱስ አይ ራስ ራስ የሚለው ስለ አንድ ማንነት ነው ከተባለ እስኪ ዮሐንስ ወንጌል 18 34 ላይ ያለውን በሰዎች ኢየሱስ የሚናገረውን ንግግር ማየት እንችላለን። ዮሐንስ ወንጌል 18 34 ላይ ኢየሱስ መልሶ ጲላጦስ ምን አለ? አንተ የምትለው ከራስ ነው ወይስ ሌሎች ስለኔ እኔ የነገሩን ነው አለው ይላል። ያ ማለት ጲላጦስና በወቅቱ አጠገቡ የነበሩ ጭፍሮች አንድ person ነበሩ እንዴ? አንድ አካል ነበሩ እንዴ ብለን ስንል አይ አልነበሩም ነው። ጥያቄውን ብለውታል። የአይሁድ ንጉስ ነ ብለኛል ወይ ሲለው ኢየሱስ መልሶ ይህን የምትለው ከራስ yourself ነውን ወይስ ሌሎች others ሌላ ሌሎች ሌላ የሌላ ብዙ ቁጥር ነው አይደል? ሌሎች other የሚለውን others ነው የሚለው። ሌሎች ስለኔ ነገሩህን አለው ይላል። ስለዚህ ቁልጭ አድርጎ ነው ኢየሱስ ራሱን በቃ በ reflexive pronoun እየተጠቀመ ቁልጭ አድርጎ የሚያስቀምጠው ማለት ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ማየት ትችላላችሁ። ዮሐንስ ወንጌል 7 16 ላይ እና 17ን ዮሐንስ ወንጌል 7 16 እና 17 እዛ ላይ ምንድነው የሚለው? ኢየሱስም መለሰ እንዲህ አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም አለ። አስቡት፣ ከእኔ አይደለም myself አይደለም። ተቃሉ ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ ማይሰል የምናገርበውን ያውቃል። እግዚአብሔርና ራሱ ቁልጭ አድርጎ ነው በ grammar የለየው። ይህን ጥቅስ መቋቋም የሚቻል አይመስለኝም። ዮሐንስ ወንጌል 7 42 ላይ እዛው ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ማየት ትችላላችሁ። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣውምና ማይሰል ስለዚህ ሪፍሌክስ ፕሮናውኑ ራሱ ይህንን ነው የሚያመለክተው ማለት ነው። ሌላ ብዙ ጥቅሶች አሉ። subjective pronoun እና objective pronoun የሚጠቀምበት prepositional indication ቅድም እንዳለው ማለት ነው። ወደ አንተ መጣለው ሲል ወደ የሚለው ነገር ወደ አንተ ለምሳሌ ዮሐንስ 7 33 ላይ እዩት። ዮሐንስ ወንጌል ምዕራፍ 7 ቁጥር 33 ላይ ኢየሱስም ገና ጥቂት ጊዜ ከእናንተ ጋር ቆያለሁ ወደ ላከኝም እሄዳለሁ። ወደ preposition መስተዋደድ የሚባለው ነገር ወደ የሚባለውን ነገር እንደው አንደኛው አካል ከሌላው አካል ጋር ካልሆነ በስተቀር ትርጉም አልባ ነው የሚሆነው ማለት ነው። ወደ ላከኝ እሄዳለሁ ይላል። ስለዚህ ወደ ላከኝ የሚለው አነጋገር ራሱ ቁልጭ አድርጎ ምንም እንትንም ሌላው transitive verb ቅድም እንዳልኳቸው አጫፋሪ ግስ መጠቀሙ ለምሳሌ ላከኝ he has sent me he ብሎ subjective pronoun ይጠቀምና ዮሐንስ 7:29 ላይ ማየት ትችላላችሁ። ዮሐንስ 7:29 ላይ ሂ ሴንት ሚ ሂል እና ሰብጀክት ፕሮኖን ይጠቀማል። me ብሎ ደግሞ objective ፕሮኖን ይጠቀማል። መሀል ላይ እና በተበላጠ ስም መካከል ደግሞ አጫፋሪ ግስ አለ ማለት ነው። transitive verb ይባላል እሱ። intransitive verb ሲሆን ደግሞ ያለ አጫፋሪ ግስ ማለት ነው። ስለዚህ ይህ ጥቅስ ምንድነው? grammar ኡ ራሱ ሰዋሰው ራሱ መቋቋም የሚቻልበት ነገር አይደለም ማለት ነው። ከሚናገረው ንግግር አንጻር ማለት ኢየሱስ የራሱ የሆነ አይምሮ ነበረው ከፈጣሪ በተለየ መልኩ ማለት ነው። ምክንያቱም ዮሐንስ 17 25 ላይ ጻድቅ አባት ሆይ ዓለም አላወቀም፣ እኔ ያወቀዋል ያቀው ነበረ ፈጣሪን አቀዋለው ይላል። አቀዋለው ዮሐንስ 8:55 ላይ እኔ አውቀዋለሁ አላውቀውም ብል እንዳስተኛው ሆናለሁ እያለ ይናገር ነበር። አቀዋለው ይላል። ዮሐንስ 4:22 ላይም ለምናውቀው እንሰግዳለን አለ። ኢየሱስም ለማውቀው ነው የምሰግደው አለ። የራሱ mind ነበረው። ዮሐንስ ወንጌል 10 14 ላይ አብ እንደሚያውቀኝ እኔ ደግሞ አብ እንዴት ነው እውቀታቸው ሲባል ደግሞ አብ እንደሚያውቀኝ እኔም አብ እንደማውቀው የራሴን በጎች አውቃቸዋለሁ አለ። የራሴን በጎች ያውቁኛል አለ። ስለዚህ በጎቹ የተባሉት ተከታዮቹ ኢየሱስንም በሚያውቁበት ሁኔታ ነው ኢየሱስም እግዚአብሔርን የሚያውቀው ማለት ነው። አብ እንደሚያውቀኝ እኔም ደግሞ እንደማውቀው ይተዋወቃሉ። አብ ሁለ ነገሩን ያውቀዋል። ኢየሱስ ደግሞ አብ የሚባለው ፈጣሪ መሆኑን ያውቃል። ሁለተኛ የራሱ ስሜት ነበረው ኢየሱስ ከፈጣሪ በተለየ መልኩ እወደዋለሁ አለ። እወደዋለሁ እኔ የላከኝን እወደዋለሁ እያለ ይናገር። ዮሐንስ ወንጌል 14 31 ላይ እዩት። ዮሐንስ ወንጌል 14 31 ላይ ነገር ግን አብን እንደወድ ዓለም ሊያውቅልኝ ብሎ ይናገራል። ፈጣሪ ደግሞ ኢየሱስን እንደሚወደው ተናግሯል። ዮሐንስ 15 ላይ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ አብ እንደወደደኝ እኔ ደግሞ ወደድኳችኋል። አያችሁ፣ እኔ ወደድኳችሁ ሲል ደቀ መዛሙርቱን ኢየሱስ ሲወዳቸው ኢየሱስና ደቀ መዛሙርቱ የተለያየ አይነት ስሜት ኢየሱስ ሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ ማየት ትችላላችሁ። ብትወድም ይቺ ጽዋ ከኔ ትለፍ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ አለ። ስለዚህ በፈቃድ የተለያዩ ነገሮች፣ እግዚአብሔር ሌላ ፈቃድ አለው፣ ኢየሱስ የራሱ ፈቃድ አለ። የራሱን ፈቃድ ኢየሱስ ለአባቱ አስገዝቷል ማለት ነው። ያ ማለት ሙስሊም ማለት ነው። ዮሐንስ ወንጌል 5:30 ላይ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ የላከኝን ፈቃድ እንጂ ከፈቃድ ውጭ ማለት የራ የላከኝን ፈቃድ እንጂ ፈቃድ አልሻምና ምንም በማያጠራጥር እንትን ነው። አሁን ንጽጽር አጭር እቺ ነገር እንትንና ወደ ማጠቃለያ ያገባለሁ ማለት ነው። ንጽጽሩ ምንድን ነው? ያ አንድ አምላክ የሚባለው ያለውን ባህሪ ኢየሱስ የለው። ያ አንድ አምላክ የሚባለው አሁን comparison ነው እንትን በአንዱ አምላክና ሰው በሆነው በኢየሱስ መካከል በአንዱ አምላክ በያህዌና ሰው በሆነው በኢየሱስ መካከል ያለውን discernible being ናቸው ዎች ናቸው ኢየሱስና እግዚአብሔር የሚባሉት ማለት ነው። ስለዚህ አንዱ አምላክ ምንድን ነው ስንል ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ማለት አስተውሉ። እኔ አምላክ እንጂ ሰው አይደለሁም። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል። ምናልባት እቺ እኔ ነኝ የምትለዋ ነገር አረፍተ ነገር ነኝ አለ እንጂ አልሆንም አላለም ብለው ሰዎች እንዳይከራከሩ የብራይስቱ የሚጠቀምበት አጠቃቀም አንደኛ ኤሚ አይደለም፣ ይሄ ነው ራሱ። ምን ማለት ነው? ያ ልዩነታቸው ምንድነው? ፓስት ፕሬዘንት ፊቸርን የሚያመለክት ነው እንትኑ ጥቅሱ ማለት ነው። እንትኑ ይሄ ምንድነው? ቨርቡ ማለት ነው። ነኝ ብሎ አም ብሎ የሚጠቀምበት ማለት ነው። እኔ አምላክ ነኝ እንጂ ሰው አይደለሁም ማለት ዮሐንስ 8:40 ላይ ደግሞ ኢየሱስ ሰው ነኝ ይላል። ነገር ግን አሁን ከእግዚአብሔር የሰማሁት እውነትን ነገርኳችሁ ሰው ሰው ልትገሉኝ ትፈልጋላችሁን? አለ። ስለዚህ እዚህ ጋር የምንመለከተው ነገር ኢየሱስ ሁለተኛው የስላሴ አካል አሊያም ደግሞ የ Godhead ወይም ገጻዊ መለከት ውስጥ ያለ አይደለም። ሰው there is only one God አንድ አምላክ ነው ያለው። በአንድ አምላክና በሰው ልጆች መካከል ደግሞ መካከለኛ የሆነው ሰው ነው ብሎ ነው መጽሐፍ ቅዱስ የሚያስቀምጠው። ከእግዚአብሔር የሰማሁት እውነትን የነገርኳችሁ ሰው። ስለዚህ እኔ ሰው ነኝ ሲል ኢየሱስ ያህዌ ደግሞ ምን አለ? እኔ አምላክ እንጂ ሰው አይደለሁም ማለት። ስለዚህ ሰው የሆነው ኢየሱስ ሰው ያልሆነውን አላህን እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ጥያቄው የመጀመሪያ ጥያቄ። ሁለተኛ ትንቢተ ዕንባቆም ምዕራፍ 1 ቁጥር 12 ላይ አዝናለሁ። አንዳንድ ነገሮች የ corruption ነገሮች በጣም አንዳንዴ ስታነቡት ጭንቅላታችሁን ሊያማችሁ ይችላል። ዕንባቆም ምዕራፍ 1 ቁጥር 12 ላይ New International Version ን እዩት። ዕንባቆም ምን አለ? ዩ ዊል ኔቨር ዳይ አለ። አንተ የተቀደስክ አምላክ ነህ አትሞትም አለ። የዕብራይስጡ አንታላ አንታሉ ናሙት ይላል። አንታ አንታ ማለት አንተ አንተ አትሞትም ይላል። የሚገርማችሁ ነገር አንዳንድ ትርጉሞች ላይ will not die እኛ አንሞትም ብለው ነው የተረጎሙት። አማርኛውንም ተመልከቱ ከፈለጋችሁ አማርኛውንም አሁን የያዛችሁት አማርኛ ብትመጣ እኛ አንሞትም ነው የሚለው። ሰው አይሞትም እንዴ? አንተ የተቀደሰ አምላክ ነህና እኛ አንሞትም ብለው ነው ያስቀመጡት። ኦሪጂናል የለም Hebrew ላይ ራሱ ያ ነገር። ለምንድን ነው እኛ አንተ አትሞትም ነው ያለው ባቆ አንተ አትሞትም ከሆነ ወደፊት አምላክ ሞተን ለሚለው ላይ ሊያመጣባቸው ነው ጥያቄ። እኛ አንሞትም አለ። እሺ እኛ አንሞትም ሲባል እኛ አንሞትም እንዴ? ስለዚህ አትሞትም፣ አንተ አትሞትም ነው ዕንባቆም አንድ 12 ላይ የተናገረው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው አለ። እርሱ ብቻ የማይሞት አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው አለ። ራእይ 9 ላይ ራእይ ዮሐንስ ምዕራፍ 4 ቁጥር 9 ላይ ከዘላለም እስከ ዘላለም በህይወት ለሚኖረው አለ። ከዘላለም እስከ ዘላለም በህይወት ነው የሚኖረው አይሞትም። ታዲያ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ አለ። የትኛው ነው የሞተው? አንዱ አምላክ ነው የሞተው? አንዱ ስለ ሁሉ ሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ጳውሎስ አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ ሞተ። የትኛው ነው አንዱ የሞተው? አንዱ አምላክ ነው የሞተው ስንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አንድ አምላክ አለና ካለ በኋላ በአንዱ አምላክና በሰው ልጆች መካከል ደግሞ አንድ አለ። ምንድነው ሲል ሰው አለ። የአንድ ሰው ነው የሚሞተው። ቀጥሎ ያህዌ አይተኛም አያንቀላፋም። መዝሙር ዳዊት ምዕራፍ 121 ቁጥር 4 ላይ ማየት ይችላል። እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሏል። ስላምበርም ስሊፕም የለበትም። ማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ግን እርሱ በስተኋላ ትራስ ተንተርሶ ተኝቶ ነበርና አንቅተው መምህር ሆይ ስጠፋ አይገድህምን አሉት አለ። ስለዚህ ይሄ የሚተኛውና የሚሞተው ኢየሱስ የማይተኛውንና የማይሞተውን ያህዌ እንዴት አድርጎ ነው ሊሆን የሚችለው? ወይስ ይከፋፈላል ወይ? አንድ የሚሞት አንድ የማይሞት፣ አንድ የሚተኛ አንድ የማይተኛ፣ አንድ ሰው የሆነ አንድ ሰው ያልሆነ ከሆነ ሁለት ነው የሚሆነው። አይደለም ነው የሚል ነገር ሁለት ማንነት በአንድ ውስጥ አለ እንዴ? ያህዌ አይደክምም። የአብርሃም የይስሐቅ ያዕቆብ አምላክ ጥንት ሲመለክ የነበረው አንዱና እውነተኛው አምላክ አላህ ሱብሃነሁ ወተዓላ አይደክምም። ኢሳይያስ ምዕራፍ 40 ቁጥር 28 ላይ አላወክም አልሰማህምን? ያህዌ የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታከትም፣ ማስተዋሉም አይመረመርም። አይደክምም ነው የሚለው ኢየሱስ ግን ይደክም ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ማለት ይችላል። በዚያ የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞት በጉድጓድ አጠገብ እንዲህ ተቀመጠ። ጊዜው ስድስት ሰዓት ያህል ነበራል። ደከመዋል። ስለዚህ የሚደክመው ኢየሱስ የማይደክመውን አላህን እንዴት አድርጎ በምን አይነት መልኩ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። ለምን ከደከመ አንድ የሚደክምና አንድ የማይደክም ብለው ለምንድን ነው የምትከፋፈሉት? አንድ ነው ብላችሁ የለ ወይ? ተመልሶ ለምንድን ነው ሁለት person የሚሆነው? ለምንድን ነው ሁለት አካል የሚሆነው? ለምንድን ነው ሁለት discernible being የሚሆነው? ስለዚህ ontological የሆነ አርጊመንት አለው ማለት ነው። ያህዌ አይራብም አይጠማም፣ ይራብም ሊጠማም ሊበላም አይችልም። መዝሙረ ዳዊት ምዕራፍ 50 ቁጥር 12 እና 13 ላይ ማየት ትችላላችሁ። መዝሙረ ዳዊት ምዕራፍ 50 ቁጥር 12 እና 13 ላይ ብራብ ለአንተ አልነግርህም፣ ዓለምና ሞላዋ የኔ ነውና የፍሪዳውን ስጋ እበላለሁን የፍየሉንስ ደም እጠጣለሁን ብሎ ጥያቄ ያቀርባል። አልበላም አልጠጣም ነው የሚለው። ፈጣሪ ሲናገር አልበላም አልጠጣም ይላል። ኢየሱስ ደግሞ ስለ ራሱ ሲናገር ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣ። ማቴዎስ ወንጌል 11 19 ላይ ማለት ነው። የሰው ልጅ እየበላና እየጠጣ ስለዚህ የሚበላውና የሚጠጣው ኢየሱስ የማይጠጣውንና የማይበላውን አልበላምና አልጠጣም ያለውን አንዱን አምላክ እንዴት አድርጎ ሊሆን ይችላል የሚል አሁንም ጥያቄ አለ ማለት ነው። ያዕቆብ ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እሱ ራሱ ማንንም አይፈትንም። እግዚአብሔር ወይም አንዱ አምላክ አይፈተንም ነው የሚለው በምን በክፉ እንዴ በክፉ ነው የተባለው እንጂ በሰይጣን እኮ አይደለም የተባለው ብለው አንዳንድ ሰዎች ጥያቄ ያቀርባሉ። ማቴዎስ ወንጌል 13 19 ላይ የመንግስትን ቃል ሰምቶ በማያስተው ላይ ክፉ ይመጣል ብሎ ይናገራል። በልቡ የተዘራውን ይነጥቃል። ሉቃስ 8 12 ላይ ግን ምንድነው የሚለው? በመንገድ ላይ ያሉትን የሚሰሙት ናቸው፣ ከዚያ በኋላ ዳቢሎስ ይመጣል። ስለዚህ ክፉ የሚለው መጽሐፍ ቅዱስ ዳቢሎስን ነው። ማቴዎስ ወንጌል ምዕራፍ 13 ቁጥር 19 እና የሉቃስ ወንጌል 8 12 በንጽጽር ማየት ትችላላችሁ። እዛ ጋር ምንድነው የሚያመለክተው? እግዚአብሔር በሰይጣን አይፈተንምና ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ ኢየሱስ 40 ቀን ሙሉ በሰይጣን ተፈተነ ይላል። በምድረ በዳ ከሰይጣን እየተፈተነ አርባ ቀን ሰነበታል። ስለዚህ ፈጣሪ የማይፈተን ከሆነ አምላክ የማይፈተን ከሆነ ኢየሱስ የሚፈተን ከሆነ የሚፈተነው ኢየሱስ የማይፈተነውን እግዚአብሔርን እንዴት አድርጎ በምን አይነት መልኩ ሊሆን ይችላል የሚል ጥያቄ አለኝ ማለት ነው። ስለዚህ ይህ ጥያቄ ሊመለስ ይችላል ማለት ነው። ያ አንዱና እውነተኛው አምላክ ከማንም ጋር አይመሳሰልም። ራሱ በአንደበቱም ሲናገር ኢሳይያስ 44 7 ላይ ማየት ይችላል እንደኔ ያለ ማን ነው አለ። ማን ነው እንደኔ ያለ ማን ነው? there is no like unto Yahweh there is no like unto እኔን የሚመስለኝ ማንም የለም። እንደኔ ያለ ማን ነው? ሙሴም ደግሞ ሲናገር ዘዳግም ምዕራፍ 33 ቁጥር 26 ላይ ማየት ይችላል ይሹሩን ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚሄድ እንደ ያህዌ ያለ ማንም የለም። እንደማን ያለ አያው ያለ ማንም የለም ማለት there is like unto jesus ኢየሱስን የሚመስል አለ እንዴ ብለን ስንል ዘዳግም 18 17 እና 18 ላይ የሚጠቀሰው ጥቅስ ለኢየሱስ ነው የጥቅስ ጥቅስ ተብሏል ምን ይላል ዘዳግም 18 ከ17 እስከ 18 ያህዌም ማለት የተናገርከው መልካም ነው ከወንድሞቻችሁ መካከል እንደኔ ያለ ነብይ ያስነሳላቸዋል እንዳንተ ያለ ነብይ ያስነሳቸዋል ቢያንስ ኢየሱስ ሙሴን ይመስላል እንደ አንተ ያለ ነብይ የተባለ like unto Moses እንደ ሙሴ ያለ ነብይ ያህዌ የሚመስለው ማንም ከሌለ እንደ ያህዌ ያለ ማንም ከሌለ እንደ ኢየሱስ ያለ ደግሞ ሙሴ ካለ እንደ ኢየሱስ ያለው ሙሴ እንደ እንደ ሙሴ ያለው ኢየሱስ እንደ ማንም ያይደለውን ያህዌን እንዴት አድርጎ ሊሆን ይችላል የሚል ጥያቄ አለ ማለት ነው። ሌላው እዛው ላይ ዕብራውያን ምዕራፍ 2 ቁጥር 17 ላይ በነገር ሁሉ ወንድሞቹን ሊመስል ተገባዋል ጭራሹኑ አማኞችንም ነው የሚመስለው። ምክንያቱም አማኞችም ሰው ናቸው፣ እሱም ሰው ነውና ዕብራውያን ምዕራፍ 2 ቁጥር 17 ላይ በነገር ሁሉ ወንድሞችን ሊመስል ተገባው ነው የሚለው። ሌላው ያ አንዱና እውነተኛ አምላክ አይታይም፣ አይዳስም፣ አይጨበጥም ረቂቅ ነው ብሎ ነው የሚያስቀምጠው። ምናልባት መንፈስ የሚለውን ነገር ለዚህ ይጠቀሙበታል። መንፈስ ምንድን ነው ተብላችሁ ጥያቄ ስታቀርቡ ዮሐንስ ወንጌል ምዕራፍ አራት ቁጥር 24 ላይ ማየት ትችላላችሁ። ሉቃስ ማን ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱትም በመንፈስና በእውነት ሊሰግዱለት ያስፈልጋል። መንፈስ ነው ይላል። ያ ማለት ምንድነው? ስጋና አጥንት የሚባል ነገር የለውም እግዚአብሔር ብለው ብዙ ሰዎች ያስተምራሉ። ልክ ነው። ኢዮብ ምዕራፍ 10 ቁጥር 4 ላይም ይህንን ነገር ይደግፍልናል። ሉቃስ ምዕራፍ 10 ቁጥር ማን ነው? ኢዮብ ምዕራፍ 10 ቁጥር 4 ላይ ምንድነው የሚለው እዛ ጋር በውኑ የስጋ አይን አለህን? ወይስ ሰው እንደሚያይ ታያለህን? ይላል። ፈጣሪ ያያል። ግን ያያል ሲባል እኛ ከምናየው ነገር ጋር አንድ አይነት አናደርገውም። ለምን? እኛ የምናየው ነገር ጊዜና ቦታ ገድቦን ነው፣ ሊሚትድ አለው። ፈጣሪ ግን የሚባለው ነገር ጊዜም ቦታም ሳይገድበው ነው። ምንም የምናመሳስለው አይደለም። የሚመስለው ምንም ነገር የለም። በውኑ የስጋ አይን አለህን? ወይስ ሰው እንደሚያይ ታያለህን? ይላል። ስለዚህ ስጋ የለውም ነው የሚለው። መንፈስ ነው። ስጋም አጥንትም የለውም። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ግን ኢየሱስ ስለ ኢየሱስ ሲናገር ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እኔ ራሴ አያችሁ እዚህ ጋር እኔ ራሴ myself ፕሪፖዝ ማን ነው reflexive pronoun ይጠቀማል መደብ ተብላ ቀስ ይባላል። ማለት እኔ ራሴ እንደሆንኩኝ እጆቼንም እግሮቼንም እዩ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁኛል እኔ መንፈስ አይደለሁም ማለት ስጋና አጥንት ያለኝ ነኝ መንፈስ ምን የለውም ስጋና አጥንት የለውም ማለት ፈጣሪ መንፈስ ነው ካለ መንፈስ ደግሞ ስጋና ጥንት የለውም ካለ እኔ ደግሞ no no no no እኔ ራሴ ስጋና ጥንት አለኝ ካለ ስጋና ጥንት ያለው ኢየሱስ ስጋና ጥንት የሌለውን ያህዌን ወይም አንዱን አምላክ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። ሌላው ያህዌ መጀመሪያ መጨረሻም የለውም፣ beginning ም end ም የለውም። ወይም ደግሞ አንዱና እውነተኛው አምላክ አላህ سبحانه وتعالى መጀመሪያም መጨረሻም የለውም። ያንን ከመጽሐፍ ቅዱስ ጥቅስ አንድ ጥቅስ የሚናገረው ጥቅስ አለ። ኢዮብ 36:26 ላይ ማየት ትችላላችሁ። መጽሐፈ ኢዮብ ምዕራፍ 36 ቁጥር 26 ላይ እነሆ ያህዌ ታላቅ ነው፣ እኛም አናውቀውም፣ የዘመኑም ቁጥር አይመረመርም አለ። that means beginning የሚባለውን ነገር ብትመረምሩትም አታገኙትም። ኢየሱስ ግን beginning እንደነበረው መጽሐፍ ቅዱስ ይናገራል። የቱ ጋር ካላችሁ የሉቃስ ወንጌል 3:23 ላይ ምን ይላል ስትሉ የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ኢየሱስም ሲያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር። አንድ ሁለት ሶስት ብሎት ቢጊኒንግ ኖሮት 30 ዓመት no no no በስጋ ነው አሉ። እንዴት <laughs> በስጋ እንዴት 30 ዓመት ሆኖት በመንፈስ ደግሞ ዘመን የማይቆጠርለት ከሆነ ሁለት አይሆንም ወይ? ስለዚህ እድሜው የተቆጠረለትና መጀመሪያ ያለው ኢየሱስ መጀመሪያና ዘመን የማይቆጠርለት የዘመኑን ቁጥር የማይመረመረው አንዱና እውነተኛው አምላክ አላህ እንዴት ከኢሳዩ መርየም ጋር አንድ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። ሌላው omnipotent አንዱና እውነተኛ አምላክ omnipotent ነው። በሁሉ ነገር ላይ ስልጣን አለው፣ ሁሉ ማድረግ ይችላል። ኤርሚያስ 32:28 28 ላይ ማየት ትችላላችሁ። ትንቢተ ኤርሚያስ ምዕራፍ 32 ቁጥር 28 ላይ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 28 ላይ በውኑ እኔ የሚያቅተኝ ነገር አለን የሚያቀተኝ ነገር አለን? ጥያቄ ነው የሚያቀርበው። በውኑ የሚያቀተኝ ነገር አለ ወይ ብሎ ጥያቄ ያቀርባል። አለ ወይ ነው። የለም። የሚያቀተኝ ነገር አለ ወይ? የለም። ኢየሱስ ግን የሚያቀተው ነገር እንዳለ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አይቻልም። ስለዚህ የሚያቀተው ኢየሱስ የማያቅተው ሁሉን ነገር የማያቅተው አንዱና እውነተኛው አምላክ አላህ Wa Ta'ala እንዴት አድርጎ ሊሆን ይችላል? ኢሳ ኢብኑ መርየም አለይሂ ሰላም የሚያቀተው ነገር ከነበረ አላህ Wa Ta'ala የሚያቀተው ነገር ካልነበረ የሚያቀተው ኢየሱስ የማያቅተውን አንዱን አምላክ እንዴት ሊሆን ይችላል? ሌላው አሁንም ንጽጽር ላይ አንዱና እውነተኛው አምላክ ሁሉ ነገር ያውቃል። ሁሉ ነገር የማያውቀው ነገር የለም። ማርቆስ ወንጌል 32 ላይ ማየት ትችላላችሁ። ስለዚህ ቀንና ስለዚህ ሰዓት የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቀው ማንም የለም ማንም የለም ብሏል። ማንም የለም ከአባት አለ። ስለዚህ ያ አንዱና እውነተኛው አምላክ ፈጣሪ ሁሉን ነገር ያውቃል። ኢየሱስ ግን የማያውቃቸው ነገሮች እንዳሉ እንደውም እንደተማረው ላይ የሚናገርበት ጥቅስ አለ። ማርቆስ 11 13 ላይ ማየት ትችላላችሁ። ማርቆስ ወንጌል 11 13 ላይ ቅጠል ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። ቢያቅ ኖሮ ከመጀመሪያውኑ መጥቶ መሞከርም ራሱ አስፈላጊ ነገር አይመስለኝም። ለምን የማያውቃቸው ነገሮች አሉ። ትምህርትም እንደተማረ ይናገራል። ዮሐንስ ወንጌል 8 28 ላይ ማየት ትችላላችሁ። 8 28 ላይ አባቴ እንዳስተማረኝ እነዚህ ይናገር ዘንድ እንጂ እኔ ከራሴ አንዳች እንዳደረገ በዚያ ቀን ታውቃላችሁ። ስለዚህ እኔ የማስተምረው ትምህርት አባቴ እንዳስተማረኝ ነው አለ። አንዳንዴ በጣም የሚገርመኝ የትሪኒቲ ትምህርት አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላቶች ናቸው ሲሉ አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው mind emotion will ይሏቸዋል። ወልድ የራሱ ስሜት ፈቃድ አለው እና በእውቀት ይለያያሉ ይሏቸዋል። ቀንና ሰዓቱን አያውቅም ማለት ለምሳሌ እኔ የማውቀውን ነገር አዋይደር አያውቀውም፣ አዋይደር የሚያውቀውን ነገር እኔ አያውቀውም ብዬ ብናገር ያው እኔም ሰው ነኝ አዋይደርም ሰው ነው፣ ሁለት ሰዎች ነን፣ ችግር የለውም። ኢየሱስና ግን አብ በእውቀት ይለያያሉ ስለተባለ ቀኑን ማያቀው በእውቀት ስለሚለያዩ ነው እንጂ አምላክ መሆኑን አያሳይም ብለው ጥያቄ ያቀርባሉ። ደግሞ ተመልሰው ደግሞ አምላክ ማለት ሁሉን አዋቂ ነው ይሏቸዋል። ታዲያ አብ ውስጥ ያለውንም ስራ አያውቀውም ወይ? ራሱን ማያውቅ ከሆነ ሁሉን አዋቂ ነው አምላክ ከተባለ አብ ውስጥ ያለውንም ወልድ የሚባለው ማወቅ ነበረበት። ግን አብ ቀንና ሰዓቱን ከአብ በቀር የሚያውቅ የለም ተብሏል። ወልድም ቢሆን ነው የሚለው ከአባት በቀር የሰማይ መላእክትም ወልድም ቢሆን አያቆም የሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ወልድም ቢሆን የሚለው ነገር እንግሊዘኛውም ላይ የለም፣ እንትን ግሪከኛውም ላይ የለም። ማርቆስ ላይ ብቻ ነው ያለው ልጅም ቢሆን የሚለው። እንደምታስቡት የማቴዎስ ወንጌል ጸሐፊ ራሱ source አድርጎ የተጠቀመው ከማርቆስ ላይ ነው። ልጅ የምትለዋን ቀንሷታል ራሱ ሰውየው። ማን እንደሆነ አይታወቅም ራሱ የማቴዎስ ወንጌልን ጸሐፊ ማን። ምክንያቱም መጀመሪያ የነበረው የማቴዎስ ወንጌል ስለጠፋ የማቴዎስ ወንጌል ጸሐፊ የነበረው ሰውዬ የማርቆስን ወንጌል ነው source አድርጎ የተጠቀመው። ልጅ የምትለዋን ነገር ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ልጅ የሚለው ነገር እንግሊዝኛው ላይ የለም፣ አማርኛው ላይ ብቻ ነው ያለው። እንግሊዝኛው ላይ ግሪከኛውም ላይ የለም ማቴዎስ ላይ። ማርቆስ ላይ ግን እንግሊዝኛውም ላይ አለ፣ አማርኛውም ላይ አለ፣ ዕብራይስጥ ማን ነው ግሪከኛውም ላይ አለ። ስለዚህ ኢየሱስ አያውቅም፣ ቀንና ሰዓቱን አያውቅም። መጽሐፍትን ሳይማር ነው መጽሐፍትን አስተምሮት ነው ያስተማረው አለ። ትምህርቴ ከላከኝ ከአብ እንጂ ከኔ አይደለም አለ። ከአባት በቀር የሰማይ መልአክ no one አለ። no one ሲል ደግሞ ምንድነው? human ም demons ም አጋንንትም ቢሆኑ ሰዎችም ከጅኒዎችም ከሰዎችም መካከል ማንም የሚያውቅ የለም አለ። exception የሰማይ መላእክት አለ። ከሰማይ መላእክት ውጪ ልጅም ቢሆን ወልድም ቢሆን ወይም ኢየሱስም ቢሆንም ከአባት በቀር የሚያውቅ ማንም የለም አለ። no one who is the scope of no one ስንል human being እና demons የሚባሉት ናቸው ማለት ነው። አጋንንትና ሰዎች ናቸው ማለት ነው። ስለዚህ በዚህ መልኩ ነው የተቀመጠው ማለት ነው። ምንም በመጽሐፍ ቅዱስ ላይ ግልጽ የሆነ ነገር ነው። አንዳንድ ሰዎች ለምሳሌ እንትን አንደኛ ቆሮንቶስ 15 27 እና 28 ስንጠቅስ እንዴ እኔ ላንተ መገዛቴ ይሏቸዋል። እኔ ላዋይደር መገዛቴ ያን ጊዜ ሁሉን ላስገዛለት ይገዛል የሚል ጥቅስ አለ። ይኸው ይገዛል ይላል ስትሏቸው ምን ችግር አለው ቢገዛ ለእግዚአብሔር ይሏቸዋል። ለእግዚአብሔር መገዛቱ እግዚአብሔር እንዳልሆነ መረጃ ሊሆን አይችልም ይሏቸዋል። ለምን ስትሏቸው እኔ አሁን ለአንተ ብገዛልህ እኔ የኔ አንተን መገዛት እኔ ሰው አለመሆኔን ያሳያል ወይ? አያሳይም። ልክ ነው። ሰብኦርዲኔሽን ማን ነው? ኦንቶሎጂካል ሰብኦርዲኔሽን አያመለክትም ይሏቸዋል። ወይም የማንነትን ለውጥ አያመጣም። ኦንቶሎጂካል ሰብኦርዲኔሽን ሳይሆን ፈንክሽናል ሰብኦርዲኔሽን የስራ ክፍፍልን የሚያመለክተው ብሏቸው ይባላል። ስለዚህ መገዛቱ ችግር የለውም ብለው ነው የሚነግሯቸው። እኮ እኔ እኮ ከጓደኛዬ ጋር ስገዛ እኔ ለአዋይደር በምገዛበት ሰዓት አዋይደር እኔን ሲገዛኝ እኔና አዋይደር ቢያንስ ሁለት ሰዎች ነን። አብና ወልድ ሁለት አምላኮች ናቸው ወይ ብላችሁ ስትላቸው ተመልሰው ደግሞ አንድ አምላክ ናቸው ይሏቸዋል። ምን አይነት ነገር ነው? አንደኛ ነገር። ሁለተኛ መጽሐፍ ቅዱስ መገዛት ብሎ የሚያስቀምጠው ራሱ ontological subordination ነው ወይስ ontological subordination ነው ወይስ ontological subordination ነው? የስራ ክፍፍል ነው የሚያመለክተው ወይስ የማንነት ልዩነት ነው? በመጽሐፍ ቅዱስ የተቀመጠው ብለን ስናስቀምጥ የማንነት ልዩነት ነው። ለምን ሲባል ሰው እንስሳትን ይግዛ ተብሏል በመጽሐፍ ቅዱስ። መዝሙረ ዳዊት ምዕራፍ ስምንት ላይ ማየት ትችላላችሁ። ከስድስት እስከ ስምንት ማየት ትችላላችሁ። መዝሙረ ዳዊት ምዕራፍ ስምንት ከቁጥር ስድስት እስከ ስምንት በእጆች ስራ ላይ ሾምከው ሁሉም ከእግሩ በታች አስገዛህለታል። በጎችን፣ ላሞችን፣ የምድረ በዳ እንስሶች፣ የሰማይ ወፎች፣ የባህር አሶች፣ በባህር ውስጥ የሚሄዱ ሁሉ ontological ነው። እኛ እንስሳትን እንገዛለን ስንል በ identity ደረጃ አንድ አይደለንም። ዘፍጥረት ምዕራፍ 1 ቁጥር 27 28 ማየት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ግዟት፣ የባህር ዓሦችን፣ የሰማይ ወፎችን፣ በምድር የሚንቀሳቀስ ሁሉ ግዙ ተብለዋል። ስለዚህ እኔ እንስሳን ስገዛው እኔና እንስሳ በ identity ደረጃ የተለያየነን። ስለዚህ ኢየሱስ ለእግዚአብሔር ይገዛል ሲባል ኢየሱስ ህይወት የተሰጠው ነገር ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ማየት ትችላላችሁ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ስለዚህ አብ ህይወትን ከሰጠው ህይወት የተሰጠው ነገር ከሆነ ህይወት አልነበረውም ማለት ነው የሆነ ሰዓት ላይ። ስለዚህ ኦንቶሎጂካል ሰብኦርዲኔሽን ነው የማንነት ልዩነት ነው ያለው እንጂ ፈንክሽናል ሰብኦርዲኔሽን የሚባል ነገር አይደለም፣ ወይም የስራ ክፍፍል አይደለም። በተለይ ontology የሚባለው ከፍልስፍና ውስጥ አንደኛው ontology ወይም the study of being የሚባል onto ማለት being ማለት ነው፣ ኑባሬ ማለት ነው። logy ማለት study ማለት the study of being ማለት ስነ ኑባሬ ማለት ነው። በሱነንዋሪ ጥናት ወይም ደግሞ አንድ ነገር ስለ ህልውና በምናጠናበት ሰዓት አንድ ነገር ontological ነው ወይ ሰብኦርዲኔሽን ነው የሚለውን ነገር የተለያየ አጠናን አለው። ኤንግሊካን እና complementarian የሚባሉ ሁለት ስኮላሮች አሉ። የስራ ገጽን functional subordination የሚደግፉት ኮምፕሊመንተሪያን የሚባሉት ናቸው። ኦንቶሎጂካል ሰብኦርዲኔሽን የሚደግፉት ደግሞ egalitarian የሚባሉ ናቸው። በዚህ መልኩ ኢየሱስ ከእግዚአብሔር ጋር የምናየው ነገር ኦንቶሎጂካል ሰብኦርዲኔሽን ነው። ዮሐንስ ወንጌል 14 28 ነው ስትጠቅሱ እንደዛ ይሏቸዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ ያው ይበልጣል እኮ እያለ እንዴት ነው ስትሏቸው ምን ችግር አለው ይሏቸዋል። እንዴት ስትሏቸው ይኸው አንተ በእውቀት ልትበልጠኝ ትችላለህ፣ በቁመት ልትበልጠኝ ትችላለህ፣ በውፍረት ልትበልጠኝ ትችላለህ፣ በቅላት ልትበልጠኝ ትችላለህ። ግን አንተ ስለበለጥከኝ እኔ ሰው አይደለሁም ማለት አይደለም ብለው logic ይጠቀማል። ልክ ነው። functional subordination ነው፣ የስራ ክፍፍል ነው። ግን እኔና አንተ ግን ሁለት ሰዎች ነን እመንልኝ፣ አብ አብና ወልድ ሁለት ሰዎች ናቸው ወይ ብላ ስትጠይቁ ነው አይደለም። ስለዚህ ontological ነው የሚሆነው። በመጽሐፍ ቅዱስም ኢየሱስና ሰለሞን ቦታ ላይ የተሰራው ቤተ መቅደስ ontological subordination ነበራቸው ወይ ብላችሁ ጥያቄ ማቅረብ ነው። ለምን ማቴዎስ ወንጌል ምዕራፍ 12 ቁጥር 6 ላይ ኢየሱስ ከመቅደስ የሚበልጥ እዚህ ያለ አለ። ከመቅደስ የሚበልጠው ማን ነው? እዛ ጋር context ኡ ላይ ስንመለከተው ኢየሱስ ነው። ኢየሱስ ከመቅደስ ይበልጣል ማለት መቅደሱ ለኢየሱስ በመገዛቱ ደረጃ በ ontological ነው ወይ ስንል አይ አው ነው። functional subordination አይደለም። ontological በማንነት ነው ልዩነታቸው። ኢየሱስና መቅደሱ መቅደሱ እኮ እንትን ነው ሚነራል ውስጥ ነው ድንጋይ ነው ምናምን ነገር ነው። ኢየሱስ ደግሞ ሰው ነው። ሰውና ድንጋይ እንዴት አንድ ይሆናል? የሚበልጥ መብለጥና ማነስ ontological ነው የሚያስቀምጠው መጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ማየት ትችላላችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እና 26 ማየት ትችላላችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እና 26 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይስ ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ የሰማዩ አምላክ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን አለ። አሁን ይውላችሁ መብለጥና ማነስ የሚባለው ontological subordination የማንነት ጥያቄ ነው። ምክንያቱም እዛ ጋር የተጠቀመው ምንድነው? ነፍስን ከመብል ሰውነትን ከልብስ ጋር ነው የተነጻጸረው። ነፍስና መብል በ identity ደረጃ አንድ ነው ወይ ነው ጥያቄው። መብል green plant ነው። ነፍስ ማለት human being ውስጥ ነው ያለው። ሰውነት የሚባለው ከልብስ ጋር የሚነጻጸር አይደለም። ልብስ ማለት goods የሆነ ነገር ነው። ስለዚህ መብለጥና ማነስ የሚባለው ነገር የ identity ጥያቄ እንጂ የስራ ክፍፍል አይደለም። አቡ በቁመት እንደሚበልጠኝ፣ አቡ በውፍረት እንደሚበልጠኝ፣ አቡ በእውቀት እንደሚበልጠኝ፣ አቡ በመልክ እንደሚበልጠኝ፣ አቡ በቅላት እንደሚበልጠኝ ነገር አይደለም። እንደዛ አይደለም ንጽጽሩ። ከሆነም ደግሞ እኔና አቡ ሁለት ሰዎች ነን። አብና ወልድ ሁለት አምላኮች ናቸው ወይ ነው ጥያቄ። አብም አምላክ ነው፣ ወልድም አምላክ ነው። አንደኛው አምላክ ለአንደኛው አምላክ መገዛቱን አንደኛው አምላክ አያደርገውም የሚለው ontological የሆነ subordination እንጂ functional የሆነ subordination አይደለም ነው ብለው ስለዚህ የማንነት ጥያቄ ነው ማለት ነው። ስለዚህ ምንም ጥርጥር የለውም ኢየሱስ ከአንዱ አምላክ ጋር ራሱን outside አድርጎ ነው ያስቀመጠው። መጽሐፍ ቅዱስም ከአንዱ አምላክ ጋር አውጥቶ ነው outside ያስቀመጠው። ቀጥሎ የሚቀጥለው ሳምንት ኢንሻአላሁ ተዓላ አላህ سبحانه وتعالى ከፈቀደ ኢየሱስ አምላክ ነው ወይስ አይደለም? መጽሐፍ ቅዱስ 17 ጥቅሶች ላይ ኢየሱስ አምላክ ነው ተብሎ የተጠቀሱ ጥቅሶች እውነት ለኢየሱስ ነው ወይ የሚያወሩት? በደንብ context ኡን እናየዋለን ማለት ነው። ጥቅሶቹን እየጠቀስን በተለይ እነሱ ቢጠይቁ ደስ ነው የሚለኝ። ኢየሱስ አምላክ ነው ተብሎ የሚያስደርሱ ጥቅሶች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ሮሜ 95 ቲቶ ምዕራፍ 2 ቁጥር 13 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ራዕይ ዮሐንስ 1 8 ራዕይ ዮሐንስ ምዕራፍ 4 ቁጥር 10 ራዕይ ዮሐንስ 21 7 ራዕይ ዮሐንስ ምዕራፍ 22 ቁጥር 17 እያለን ወደ 17 ጥቅሶች ኢሳይያስ 9 6 ኢሳይያስ 7 14 ምናምን እንደዚህ አይነት ጥቅሶችን ስለ ኢየሱስ አምላክነት የሚገልጹ ናቸው የተባሉ ጥቅሶች እውነት ግን ስለ ኢየሱስ ነበረ ወይ የሚያወሩት? እነሱም በስፋትና በዝርዝር አላህ سبحانه وتعالى ሳምንት ከፈቀደ እንቀጥላለን። ለዛሬው ግን ኢየሱስ ከአንዱ አምላክ ራሱን outside አድርጎ ነው የሚያስቀምጠው። Bible ም አንዱን አምላክ ለብቻው አድርጎ ቁጭ አድርጎ ኢየሱስን ሰው አድርጎ ነው ቁጭ የሚያደርገው ማለት ነው። ይህንን እንደሚመለከተው እንግዲህ አበዛሁባችሁ መሰለኝ አንድ ሰዓት ከምናምን ያወራሁት ይህን ይመስላል እንግዲህ ስላዳመጣችሁኝ የሰጣችሁ አላህ ይስጥልኝ። ከሞላ ሀይረን ባረከላሁ ፊኩም። والسلام عليكم ورحمة الله وبركاته። mic free ነው። ወዓለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። ጀዛከላሁ ኸይረል ጀዛ ወንድማችን ዛሂድ አላህ ይጨምርልህ። ለምታደርገው መልካም ተግባር አላህ በኸይር ስራ ሚዛንህ ላይም ከፍ ያደርግልህ። ያዳመጣችሁ ወንድሞችና እህቶች እንዲሁም ክርስቲያን ወገኖች አላህ ሀቅን በልቦናችሁ ላይ ያኑረው። ኢንሻአላህ ከአሁን በኋላ የሚኖረን ጊዜ የጥያቄና መልስ ይሆናል። በተማራችሁት በሰማችሁት ነገር ላይ መጠየቅ ትችላላችሁ። ጥያቄ አለኝ የሚል ማንኛውም ሰው እጅ ማውጣት ይችላል። ተራ በተራ ማይክ ይዛችሁ ጥያቄ ማቅረብ ትችላላችሁ። Okay, King Solomon, uh, eh, Mike, yes, Mike, please. <sighs> ሰላም ሰላም ሰላም ለሁላችሁ ሰላም ብያለሁ። እኔ እንኳ አቡ ሃይደርን ነው መጠየቅ የፈለኩት። እችላለሁ አቡ ሃይደርን መጠየቅ? አቡ ሃይደርን መጠየቅ ነው የምችለው። እችላለሁ አቡ ሃይደርን መጠየቅ። ባይድ አለህ? ኪንግ ሰለሞን ጥያቄው ራሱ የሚቀርበው ለባሂዶ ነው። አዎ ለባህሉ ነበር ነው። እኔ OK። ከ topic ኡ ላይ ነው ተናገር የምትለኝ ቫይል OK። አይ topic ኡ ላይ እንኳን ነገር የለኝም። መጠየቅ አንተን ፈልጌ ነበር። mic ስጠኝ። OK ከ topic ኡ ጋራ ተያያዥነት ያለው ጥያቄ ያለው ሰው mic መያዝ ይችላል። አቡ አማር أبو أمار تفضل السلام عليكم ورحمة الله وبركاته دمتي درسوالي سمال اوكي آه ينيتي ياكي ቁጥሩን ባላስታውሰውም መጽሐፍ ቅዱስ ላይ እኔን ያየ አብን አየ እኔና አብ አንድ ነን ይላልና ይሄን ነገር አንድ አለመሆናቸው ምንድነው ማስረጃው? ምንድነው ኤቪደንሱ? ይሄን ለማወቅ ፈልጌ ነው። ሰላሙ አለይኩም ማይክ ፍሪ ኦኬ። ሰላም ወራህመቱላሂ ወበረካቱሁ። ጥያቄው ምንድነው ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል እና እኔና አብ አንድ ነን ሲል አንድ የምትለው ቃል የምን አንድነት ነው? በህላዊ አንድ መሆኑን ነው? በአካል አንድ መሆኑን ነው? ወይስ የዓላማና የአስተሳሰብ አንድነት ነው ወይ ነው ጥያቄው። አንድ የምትለዋን ቃል በመጽሐፍ ቅዱስ አንድ የሚለው ነገር በተለይ ግሪከኛው ሄስ ሄንና ሚያ የሚል ነገር ይጠቀምበታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 እና ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ ይላል። ስለዚህ አማኞች አንድ የሚሆኑበትን አንድነት ነው አብና ወልድ አንድ የሚሆኑበት እኔና አንተ አንድ እንደሆንን ዜሜ ቢ ዋን አስ ዊ አር ልክ እንደኛ አንድ እንዲሆኑ አለ። አሁን ጥያቄ የሚነሳው ተከታዮቹ አማኞቹ የምን አንድነት ነው ያላቸው ነው ጥያቄው። አማኞቹ የህላዊ አንድነት ነው ያላቸው እንዴ? የህላዊ የ essence ጉዳይ ነው ብለህ ስትል አይ የ essence ጉዳይ አይደለም ነው። ለምን የህላዊ ጉዳይ ቢሆን ኖሮ መላዊ ሰው ዘር human being ነው፣ Homo sapiens ነው። ሐዋርያቱ ግን በተለየ መልኩ አንድ የሆኑበት ነገር የዓላማና የአስተሳሰብ አንድነት ነው ማለት ነው። በዚህ አንድነት ነው እናንተ አንድ እንደሆንን አንድ የሆኑ ዘንድ ብሎ ያስቀመጠው። ሌላው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 9 ማየት ትችላለህ። ከቁጥር 4 እስከ 9 አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 9 ቁልጭ ባለመልኩ እዛ ጋር የሚያሳየው እኔና አጵሎስ አንድ ነን የሚተክልና የሚያጠጣ አንድ ናቸው አንድ ናቸው ናቸው ገባ ስለዚህ አሁን ጳውሎስና አጵሎስ በምንድን ነው አንድ የሆኑት ስትል በዓላማና በአስተሳሰብ ነው አንድ የሚሆኑት የዓላማና የአሳሰብ አንድነት ነው ማለት ነው። ስለዚህ እኔና አብ አንድ ነኝ ነው የሚለው ጥቅሱ። እንደዛ ከሆነ ጥሩ ነው። ግን ጥቅሱ ምንድን ነው የሚለው? እስቲ ጻፉልኝ። እኔና አብ አንድ ነኝ ነው ያለው? ነን ነው የሚለው። ነን የሚለው ነገር ሁለት መሆኑ ያመለክታል ማለት ነው። የምን አንድነት ሲባል ግን የዓላማና ያስተሳሰብ አንድነት ሄን ነው የሚለው ግሪከኛ የሚጠቀመው ሄን የሚለውን ነገር ለፈጣሪ ማን ማርቆስ 12 29 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አንድ የምትለዋን ነገር ሄስ ነው የሚጠቀምበት። በፐርሰን አንድ ለሆነ ነገር ነው የሚጠቀምበት። ስለዚህ እኔና አባ አንድ ነን ሲል የዓላማና ያስተሳሰብ አንድነት ነው እንጂ የእንትና እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ናቸው አይደለም ነው የሚለው ነው ስለዚህ በዚህ መልኩ ልትረዳው ትችላለህ ማለት ነው السلام عليكم mic free وعليكم السلام ورحمة الله وبركاته شكرا ليلة ليلى يا الله سامي توكي مايكيز تفضل ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሰማለሁ እሰማለሁ። አንድ ነስ ጭንቅ ሰማችሁ። Okay የኔ ጥያቄ ምንድነው brother ዋሂድ ምን የሚባል ነገር አለ? በምድር ላይ ያለ ሰው ነበረ እና ፍጹም ሰው ፍጹም አምላክ የሚባለውን ነገርስ እንዴት ነው የምታየው? ፍጹም ሰው ፍጹም አምላክ የሚባል ነገር ይሄ አክቹአሊ ከሎጂክ እንዲፋይ የሚያደርግ ነገር ነው። ግን እንደዚህ አይነት አስተምሮት አለ እና ስለዚህ ምን ትላለህ brother? mic free አሰላሙ አሌይኩም በድጋሚ ፍጹም አምላክ ፍጹም ሰው የሚለው ነገር የመጣው ትምህርቱ concept ኡ ራሱ አራት አንድ ላይ ነው ራሱ 431 ሰላሳ AD ኤፌሶን ጉባኤ በሚባለው ነገር ላይ ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚለው ትምህርት ያኔ ነው የመጣው። ከዛ በፊት ራሱ ፍጹም አምላክ ፍጹም ሰው የሚለው ነገር እንትን አላለም። 431 የኤፌሶን ጉባኤ ንስጥሮስ የሚባል ኤጲስቆጶስ የሶሪያ ኤጲስቆጶስ የነበረ ጥያቄ ፈጠረበት። ኢየሱስ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ሆኖ የሰው ልጅ ሆነ ብለው አሉት። ስለዚህ ሁለት ናቸው ወይ ነው ጥያቄ። ገብታ የመጣበት ዋና logic ኡ ምንድነው? ነው? ኢየሱስ ሰማይ ላይ ይኖር ነበረ። ሰማይ ላይ ሲኖር ራሱን የቻለ person ሆኖ ነበር የሚኖረው። person ሆኖ ነበር የሚኖረው። ከአብ በተለየ መልኩ የራሱ እውቀት፣ ስሜት፣ ፈቃድ ያለው ራሱን የቻለ ነበር። አሁን ደግሞ ከድንግል ማርያም ሰው ሲሆን ያ ሰው የሆነበት ማንነቱ እውቀት፣ ስሜት፣ ፈቃድ አለው የራሱ። ስለዚህ አሁን ምንድነው? ሁለት አይሆኑም ወይ ነው ኢየሱስ ራሱ ሁለት ነው ነው ኢየሱስ ሰውዬ ጥያቄው። ንስጥሮስ ያቀረበው ምንድነው? ሁለት ነው ኢየሱስ የእግዚአብሔር ልጅና የድንግል ማርያም ልጅ ሁለት ናቸው ነው ያስተማረው። ለምን ከላይ የመጣው አለ፣ ከስር ከድንግል ማርያም የተወሰደ ስጋ አለ። ከድንግል ማርያም ሰው የሆነው አለ። ከድንግል ማርያም ሰው የሆነው እና ከላይ የመጣው ሁለት ናቸው። ፍጹም አምላክ ፍጹም ሰው ሲባል ሙሉ ሰውና ሙሉ አምላክ ነው። ሙሉ አምላክና ሙሉ ሰው ከሆኑ ሁለት አይሆኑም ወይ ብሎ ተከራከረ። በዛን ጊዜ የነበረው የአሌክሳንድሪያ ኤጲስቆጶስ የነበረው ቄርሎስ የሚባለው ምን አደረገ? ነው አይሆንም አለና ፍጹም አምላክ ፍጹም ሰው ነው ማርያም የወለደችው እንደውም ጭራሹኑ አምላክን ነው ብሎ የአምላክ እናት ብሎ አላት ለመጀመሪያ ጊዜ በአራት ሰላሳ አንድ በኤፌሶን ጉባኤ ነው ለመጀመሪያ ጊዜ ማርያም የአምላክ እናት ናት the mother of God ተብላ የተሰየመችው ማርያም እግዚአብሔርን ወልዳለች ተብሎ የታመነው ያ ነው። አሁን የሚገርም ነገር የሁለቱም ቸርቾች ሶስቱ ቸርቾች ብቻ ናቸው የሚቀበሉት። የመጀመሪያው ኦርቶዶክስ፣ ካቶሊክና አንግሊካን። ፕሮቴስታንት አይቀበለውም። ማርያም ማርያም እግዚአብሔርን ወለደች የሚለው አይቀበልም። እግዚአብሔርን ወለደች ተብሎ አይታመንም በፕሮቴስታንት በሐዋርያ ቤተክርስቲያንም ማለት ነው። ለምን እግዚአብሔር ከተወለደ ችግር ሊፈጠር ነው፣ ጡት ሊ ሊጠባ ነው፣ ሊያንቀላፋ ነው፣ ሊተኛ ነው። ስለዚህ ምን አደረጉ? ከላይ የነበረው አምላክነቱ አልተወለደም፣ ሰው ነው የተወለደው ብሎ ነው የሚያምኑ። ስለዚህ አሁንም ቢሆን ሁለት ነው የሚሆነው ማለት ነው። እንደዛ በሆነው ፍጹም አምላክ ፍጹም ሰው ካልክ ሙሉ ሰውና ሙሉ አምላክ ከሆነ በአምላክነቱ ራሱን የቻለ person ከነበረ እንደገና ደግሞ በሰውነቱ ደግሞ ሰው እያለ ደግሞ ከሆነ ስንት ነው የሚሆኑት? ሁለት ነው የሚሆኑት። Holy Bible አንተ የሐዋርያ ቤተክርስቲያን ስለነበርክ አንተን አይመለከትም። ጥያቄ የተነሳው ፍጹም አምላክ ፍጹም ሰው ነው ብሎ ለሚያምኑ ነው። አንተ ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለህ አታምንም። ስለዚህ በዚህ መልኩ ነው ሳሚ የሚያስቀምጡት ማለት ነው። biblical አይደለም። መጽሐፍ ቅዱስ ground የለውም ራሱ አግኝተኸኛል? ሰላም አለይኩም ማይክ وعليكم السلام ورحمة الله وبركاته። شكرا جزاك الله ወንድማችን ባህድ ክርስቲያን ወገኖች please be polite፣ እባካችሁ ስርዓት ይኑራችሁ። አንዳንዶቻችሁ የምትጽፉት ነገር አግባብ ያልሆነ ነገር ነው። ጥያቄ ካላችሁ mic ይዛችሁ መጠየቅ ትችላላችሁ። ተሳስቷል ካላችሁም ያንን ስህተት መቃወም ትችላላችሁ። ይሄ እድል እያለ ለምንድን ነው lobby ላይ የምትጽፉት? السلام عليكم ورحمة الله وبركاته وعليكم السلام ورحمة الله okay የኔ ጥያቄ ኢየሱስ ወይ ደግሞ ነቢ ኢሳ በዛን ጊዜ ሊሰቅሏቸው በቁርአን ሲሰቅሏቸው ሞክሮ አልቻሉም፣ አላህ ወደ ላይ ወሰዳቸው ይባላል። በባይብል ደግሞ ማለት እሱም በባይብልም ወደ ላይ ተወሰደ ነው የሚባለው። ምን ስ በዚህ ላይ ምንድን ነው እኔ አሁን ብዙ እንትን የለኝም በዚህ ብዙ እውቀት ስለሌለኝ ምንድን ነው በህይወት አለ okay በህይወት አለ ከተባለ አላህን ወይ ደግሞ ገዢውን ፈጣሪውን ያበደ ነው ወይስ ደግሞ ምንድን ነው እንትኑ ምንድን ነው ያለው አሁን ማለት እስከሚመጣበት ጊዜ ድረስ ምንድን ነው የሚሰራው? አላህን ይገዛል ወይስ ደግሞ መልእክተኝ አሁንም ምን ምንድን ነው የሚሰራው ነው የኔ በዚህ ላይ በኢየሱስ እንትን ላይ ነው ማብራሪያ የምፈልገው። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄው ምንድነው ነው? በመጽሐፍ ቅዱስና በቁርአን ስለ ኢየሱስ አሰቃቀል አለያም አሟሟት የሚናገሩ ነገሮች ምንድን ናቸው? በሁለቱም መጽሐፍ አርጓል ነው የሚባለው። ካረገ ደግሞ አሁን ምን እያደረገ ነው ከረንት የሚል ነው ጥያቄ። ያ ከሆነ አንድ አሳየኝና ወደ መርሱ ልግባ። እሱ ነው ጥያቄ። ኦሊ መጽሐፍ ቅዱስና በቁርአን ያው ግልጽ ነው ሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ አልሰቀሉትም፣ አልገደሉትም፣ የተገደለ ሰው በኢሳ ተመሰለ ነው ብሎ ቁልጭ አድርጎ የሚያስቀምጠው። ሱረቱን አለ ኢምራን ምዕራፍ 3 ቁጥር 55 ላይ ደግሞ ያው ወደ ራሱ እንደወሰደው ይናገራል ማለት ነው። እንዳረገ ይናገራል ማለት ነው። ምንም ጥያቄና መልስ የለውም። በእስልምና አንድ ነው። ታዲያ እንደዛ ከሆነ በክርስትና የመሞቱና የመሰቀሉ ጉዳይ እንዴት ነው የሚ ባለው ወንጌል ላይ ራሱ ጥያቄ አለ እዚህ ጋር ስለ ስቅለቱ ማለት ነው። አንደኛ የመጀመሪያው ጥያቄ ምንድነው? ነው? ዕብራውያን ምዕራፍ 5 ቁጥር 7 ላይ ነው ያለው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከበቶ ጮትና እንባ ጋር ጸሎትና አቀረበ አለ። በስጋ ወራት ከሞት ሊያድነው ወደሚችል በደንብ አስተውለው። ከሞት ሊያድነው ወደሚችል ምን ብሎ ነው ከሞት ሊያድነው ወደሚችል የጸለየው? ዮሐንስ ወንጌል ምዕራፍ 12 ላይ ማየት ትችላለህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ሆይ 27 ላይ አባት ሆይ ከዚህ ሰዓት አድነኝ ነፍሴ እስከ ሞት ድረስ አዘነች አለ። አሁን ምን ብሎ ጸልየ ነው ጥያቄው። ነፍሴ እስከ ሞት ድረስ ምን አለች አለ አዘነች። አባት ወይ ከዚህ ሰዓት አድነኝ አለ። የቱ ጋና ያለው ዮሐንስ ወንጌል 12 27 ላይ ማለት ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ስትመለከተው ከሞት ሊያድነው ወደሚችል ከብርቱ ጮትና አንባ ጋር ጸሎትና ምልጃን አቀረባል። ጸሎትና ምልጃን ያቀረበው ምን ብሎ ነው ብለህ ስትል ከሞት አድነኝ ነው፣ ከሞት ሊያድነው ወደሚችል ወረደ ብለህ ስታነበው ጸሎቱም ተሰማለት ይላል? ጸሎቱም ምን አለለት ተሰማለት ይላል። ምን የሚለው ጸሎት? ከዚህ ሰዓት አድነኝ፣ ከሞት አድነኝ የሚለው ጸሎት ተሰማለት እያለ ይናገራል። ጸሎቱ ተሰምቶለታል ወይ ነው ጥያቄ፣ የመጀመሪያ ጥያቄ። አዎ ካሉ እንግዲያውስ ሞቱ ቀርቶለታል ማለት ነው። ከሞት ሊያድነው ወደሚችል ነው የጸለየው። ከሞት ሊያድነው ወደሚችል ከሞት እንዲያመልጥ ጸልየዋል። ጸሎቱ ደግሞ ተሰማለት ይላል። ከተሰማለት ተሰቀለ የሚባለው ነገር እንዴት ነው ትርጉም የሚኖረው? አግኝተኛል ነው ገመላ እንዴ የመጀመሪያ ጥያቄ እሱ ነው። ሁለተኛው ጥያቄ ምንድን ነው? ዮሐንስ ወንጌል ምዕራፍ ሰባት ላይ ያለው ጥቅስ ነው። ትፈልጉኛላችሁ አታገኙኝም ብሏል። ትፈልጉኛላችሁ አታገኙኝም ካለ የት አግኝተው ሰቀሉት? እኔ ወደምሄድበት እናንተ ልትመጡ አትችሉም አለ። ወዴት ነው የሚሄደው? ወደ ላከኝ እሄዳለሁና ብሏል። ወደ ላከው ከመሄዱ በፊት ይዘውት የማያገኙት ከነበረ የት አግኝተው ሊሰቅሉት ቻሉ? ሁለተኛው ጥያቄ። ሶስተኛ ዮሐንስ ወንጌል ላይ መስቀሉን አሸክመው የሰቀሉት ማን ነው ብሎ ነው መጽሐፍ ቅዱስ የሚናገረው? መስቀሉን ይዘው አሸክመው ሰቀሉት ብሎ የሚናገረው ሁለተኛ ማን ነው? ማን ነው? ሶስተኛው ማን ነው? ሶስተኛው ፖይንት ማን ነው? ኢየሱስን ነው። የማቴዎስ ወንጌል ላይ ደግሞ ጴጥሮስ የሚባለው መንገድ ላይ ሊያግዘው መጥቶ በሱ ፋንታ እንደተሰቀለ ይናገራል። የማቴዎስ ወንጌል ምዕራፍ 27 ላይ ስምዖንን ስለዚህ እንዴት ነው የሚሆነው? እነዚህ ጥያቄዎች አሉ። ሌላው የስምዖን ጴጥሮስ የሚባለው ሳይሆን ቀርኔናዊ ጴጥሮስ የሚባለው ስምዖን የሚባለው ማለት ነው። ሶስተኛ አራተኛው ነገር ደግሞ ምንድን ነው? መጽሐፍቶቹ ሲሰበሰቡ የበርናባስ ወንጌል፣ የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል፣ የያዕቆብ ወንጌል የሚባሉት በ397 በካርቴጅ ጉባኤ ላይ ለምንድን ነው የተወገዱት? ካኖናይዝድ ለምንድን ነው ያልተደረጉት? አራቱ ወንጌሎችን ብቻ ለምንድን ነው መርጠው ሌሎችን ያደረጓቸው ብለህ ጥያቄ ስጠይቅ እዛው ላይ ደግሞ የምታየው ነገር በትክክል የምትመለከተው ነገር እነዚህ ወንጌሎች በአጠቃላይ የሚያወሩት ነገር ስለምንድን ነው ክርስቶስ እንዳልተሰቀለ ነው የሚናገሩ። የበርናባስ ወንጌል ማየት ትችላለህ። የቶማስ ወንጌል የሚባለው ማየት ትችላለህ። የጴጥሮስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የያዕቆብ ወንጌል፣ የጴጥሮስ ወንጌል፣ የይሁዳ ወንጌል የሚባሉ ከአራቱ ወንጌሎች ውጪ ያሉት ሌሎቹ ወንጌሎች ቤተክርስቲያን አልፈልግም ያለቻቸው ወንጌሎች በአጠቃላይ እንዳልሞተና እንዳልተሰቀለ ይናገራል። Okay። ስለዚህ በዚህ መልኩ እንትን ትለዋለህ ማለት ነው። አራቱን ነገሮች እናቀርባለን ማለት ነው። የመጀመሪያው ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ከሞት ማምለጥ ፈልጎ ጸልዮ ጸሎቱ ተሰማለት ይላል። ከተሰማለት ጸሎቱ እንዴት ነው የሆነው ነው? ሁለተኛ ትፈልጉኛላችሁ አታገኙም ብሏል። እየታገኝተው ሰቀሉት። ሶስተኛውና የመጨረሻው በእሱ ፋንታ ሌላ ሰው እንደተሰቀለ የማቴዎስ ወንጌል በመናገሩ አራተኛና የመጨረሻው ሌሎቹ ወንጌሎች እንዳልተሰቀለና እንዳልሞተ የሚናገሩት ቤተክርስቲያን ካናናይዝ አላደረገቻቸውም ወይም ቀኖናዊ የሆኑ መጽሐፍቶች እንዳይሆኑ አድርጋለች። እነዚህ አራት point ኦችን የያዛቸውና እንትን በል ወደፊት ኢንሻአላህ ተዓላ ጊዜ ካለንና sense የሚያደርግ ከሆነ ግን በዚህ ጉዳይ ላይ በደንብ አድርገን እንትን እንላለን ማለት ነው፣ እናየዋለን ማለት ነው። ሪቫይቨል ሂስቶሪካል ዶኪሜንት አለ፣ ታሪካዊ ፍሰት አለ፣ ታሪካዊ ዳራ አለ። ታሪክ በወርቃማ ብሩ ያሰፈረው ነገር አለ። ስለዚህ አንድ ነገር ወደኋላ እንትን ብለን ማየት እንችላለን ማለት ነው እና ይሄ ደግሞ አይን ያስፈጠጠ ጥርስ ያስቀጠጠ እውነታ ነው። አይን ያስፈጠጠና ጥርስ ያስቀጠጠ እውነታ ሆኖ ሳለ አይን ያፈጠጠና ጥርስ ያስገጠጠ እውነታ ሆኖ ሳለ አይኔን ግንባር ያድርገው ጥርሴን ድድ ያልብሰው ብዬ መሸምጠጥና ማሽሟጥ አልችልም ማለት ነው። በዚህ መልኩ ልታየው ትችላለህ። mic free ነው። ጠረኛው ሰላም አለይኩም። ድል ይነሳል የሚለው ለኢየሱስ ነው እያልክ በጣም ብዙ ጊዜ ጠቀስኩ። እኔ መጀመሪያ ሙስሊም ሆኖ ለኢየሱስ ነው ብሎ ሲናገር የሰማው ሰው አንተን አቡ ሀይደርም ሰምቼዋለሁ፣ ሌላም ሰዎች ሰምቻለሁ በሲዲ ምናምን። Okay አይሰማም እንዴ? hello ይሰማል እና ምንድን ነው እንዴት ነው አንተ የደረስክበት? ምክንያቱም አሁን እዚሁ ራሱ አንተና አባይደራውን ብትነጋገሩ አባይደር ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የተነገረው ይላል። ሌላ ሰውም ደግሞ እንደዚህ እንትኖች የሚያስተምሩ ሰዎችም ብትጠይቃቸው ስለ እሳቸው ነው የተነገረው ነው የሚሉት። አንተ ግን ሶስት አራት ጊዜ ስለ ኢየሱስ ነው ስለ ኢየሱስ ነው ስለ ኢየሱስ ነው አልክ እና እንዴት ነው ይሄ ነገር አንተ እስላም ነኝ ብላል እንግዲህ ሙስሊም ነኝ ብላል እና እንዴት ነው ሙስሊም ሆነ ስለ ኢየሱስ የተነገረው የምትለው? አልገባኝም። ይሄንን ለመጠየቅ ነው። አንደኛ ነው። ሁለተኛው ነገር ደግሞ ዘመን የሚቆጠርለት ኢየሱስ እንዴት ከኢሳ ጋር ይመሳሰላል አልክ። ከኢሳ ጋር ይመሳሰላል የሚል ሰው አለ እንዴ? አሁን ክርስቲያን ሆኖ ኢሳና ኢየሱስ ይመሳሰላሉ የሚል ሰው አለ? ሁለቱን ነገር እስቲ ንገረኝ። አመሰግናለሁ። mic free ነው። አሰላሙ አለይኩም። በድጋሚ ይህ ልጅ ጆሮ እስክራች አድርጓል ማለት ነው። የምር አማና እንደው አታዳምጥም ማለት ነው። በቃ አሁን የተገነዘብኩት እንደዛ ነው ማለት ነው። የመጀመሪያው ላይ እኔ ያልኩትን ነገር በደንብ አላዳመጥከኝም። ለምንድን ነው ያላዳመጥከኝ? ይህንን ጥቅስ ዘዳግም 18 ቁጥር 18 ላይ ያለውን ጥቅስ ለማን ነው አይደለም የሚለውን ነገር ወደፊት እናየዋለን። ሙስሊሞች ያንን ጥቅስ ለማን ነው የሚረዱት የሚለውን ነገር ወደፊት እናየዋለን። ግን ክርስቲያኖችን ይሄ ጥቅስ ለማን ነው ብላችሁ ጥያቄ ብታቀርቡ ለኢየሱስ ነው ይሏችኋል። ለኢየሱስ ከሆነ ታዲያ እኮ እዚህ ጋር ኢየሱስ ነብይ ለመሆኑ እንደ መረጃ አድርጋችሁ ለምን አትጠቀሙበትም ነው ያልኩት። ካላዳመጥከኝ ከእንደገና ልንደግመልህ እችላለሁ እንጂ አቡ ዘዳግም 18 18 ለኢየሱስ ነው ብሎ ለረሱ ሰለላሁ ዐለይሂ ወሰለም ነው ብሎ ተናግሯልና አንተ ለኢየሱስ ብለሃልና ያንተና አቡ ልትፋጩ ነው ወይም ደግሞ ውይይት ልታደርግ እኔ ራሴ ከአቡ ጋር ነው መስማማው። ዘዳግም 18 18 ለማን ነው ቶፒኩ ለማን ነው ጥቅሱ የሚሰራው የሚለውን ነገር በደንብ እናየዋለን ብያለሁ። እንደዛ አይደል ያልኩት? ያጀማ አስጨርሰኝ አስጨርሰኝ አስጨርሰኝ አንዴ አስጨርሰኝ እና እንደዛ ነው ያልኩት አይደል እንዴ? ያኔ ወቅቱ ሲደርስ ለማን ነው ዘዳግም 18 18 ላይ ያሉትን ጥቅሶች ጥቅሱ ለማን ነው የሚለውን ነገር ወደፊት እንረዳዋለን። አሁን ለጊዜው ግን ላለው ነገር ይሄ ጥቅስ ለማን ነው ስንላቸው ለኢየሱስ ይላሉ። ለኢየሱስ ከተባለ ለኢየሱስ ለነብይነቱ እንደ መረጃ እኛ ልናቀርበው እንችላለን። ታዲያ እንደዛ ከሆነ እኮ ኢየሱስ ነብይ ነው ወይ አምላክ ነው የምትሉት ዜሮ ገባ የሚለውን ነው አንደኛ። ሁለተኛ ነገር ደግሞ ያስተማርኩት ትምህርት ላይ አሁንም አላዳመጥከኝም። ኢሳ ይሁን መርየም አለይሂ ሰላምና አላህ እንዴት አንድ ሊሆኑ ይችላሉ ነው ስለ የነበረው እንጂ ኢሳና ኢየሱስ እንዴት አንድ ሊሆኑ ይችላሉ ብዬ አላልኩም። እኔ እንደዛ ብያለሁ። እኔ ኢሳና ኢየሱስ እንዴት አንድ ሊሆኑ ይችላሉ የሚል ጥያቄ አላቀረብኩም። አንዱ አምላክና ኢየሱስ አሊያም ደግሞ አላህና ኢሳ ይሁን መርየም አንድ እንዴት ሊሆኑ ይችላሉ ነው ያልኩት። ስለዚህ በሁለቱም መንገድ አዳምጠው ራሱ መጀመሪያ ማለት ነው። አዳምጠውና ከዛ በኋላ እንትን ነው ጥያቄ ሲኖርበት ጥያቄ ነው በጥያቄ መልኩ አንደኛ። ሁለተኛ ነገር ደግሞ በጥያቄ መልኩ አይደለም የምትመጣው አንተ ጥያቄ ልጠይቅ ትመጣና ልትከራከረኝም ትሞክራለህ። ገብቷል? ለመከራከር ማን ነው ልትወያየኝ የምትፈልግ ይመስላል። ገብቷል? እርግጠኛ ነኝ ከኔ ጋር አትወያይም። መዋየት ፍላጎቱ ያለ አይመስለኝም ራሱ normally ማለት ነው። ስለዚህ በዚህ መልኩ እንትን በለው። ጥያቄ ከጠየቀኝ ጥያቄውን በጥያቄ መልኩ አቅርበውና ከዛ በኋላ የሚቀጥለው ካልገባ ያልገባኝ ነገር አለ ብለን እንትን መሀል ላይ ገብተህ ግን እንትን mic ይዘህ argument ስታደርገው argument ነው። እኔ በ argument እንትን ደግሞ አይደለም አላንተ የምመልስልህ እንደ አንድ ጠያቂ ነህ፣ እኔ እንትን ነኝ፣ ተጠያቂ ነኝ። የምጠየቀውን ጥያቄ መልሳለሁ። ከዛ በኋላ ደግሞ አንተ ደግሞ ስትጠይቀኝ ደግሞ እኔ ደግሞ በተራይም ልጠይቅ ይችላል። ያ ሲሆን ደግሞ ውይይት ነው የሚሆነው። ወሰላሙ አሌይኩም። mic free ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሹክራን ወንድማችን ራሂድ። አማና እንደውም ወደ mic አትዝለል። room ኡ ህግና ስርዓት አለው። ህግና ስርዓቱን አክብር፣ አትዝለል ወደ mic። ልብህን ከቴሌቪዥን ጋር አድርገህ ኳስ እየተመለከትክ ጥያቄ እንዳይቀርብኝ መስል እንደ ወግ ነው የምትጠይቀው። እና አዳምጥ መጀመሪያ ቀድመ ስትጠይቅም ደግሞ ለአንተው ጥያቄ የተፈጠረብህን አድርገህ ጠይቅ እሱ ኢስላምን ከተቀበለ በኋላ ዘዳግም 18 18 ላይ ያለውን ሶስት ጊዜም አራት ጊዜም ደጋግሞ ትንቢቱ ለኢየሱስ ነው ይላል ሙስሊሞች የነበሩት ከዚህ በፊት አቡ ሀይደር እና ሌሎች ግን ለነብዩ ሙሐመድ አለይሂ ሰላቱ ወሰላም ነው ብለው አስተምረዋል አልክ አንተ እንዳልከው እንኳ ቢሆን የሚፈጥረው ችግር አልነበረም። የኔና የሱ የእስልምና ግንኙነታችን ወይም እሱ እንዲሰልም ያደረገው ዘዳግም 18 አይደለም። እምነታችን የተመሰረተው በዘዳግም 18 ላይ ሳይሆን በአላህ ጌትነት ላይ ነው። ሁላችንም ፈጣሪ አምላካችን አላህ አንድና ብቸኛ መሆኑን አምነን ተቀበለናል። ከሱ ውጪ የሚመለክ ሌላ አምላክ የለም አምልኮ የሚገባው ለሱ ነው ከፍጡራኑም አምሳያ የሌለው ጌታ ነው ይህን ጌታ በማምለካችን አንድ ነን የምንከተለው ነብዩ መሐመድ አለይሂ ሰላቱ ወሰላምን ነው ነብይ መሆናቸው ላይ ችግር አልተፈጠረም ዘዳግም 18 18 ን በመረዳት ረገድ በአንተ እንኳ ትርጓሜ እኔ ለሳቸው ነው ብል እሱ ለኢሳ ነው ቢል ራሱ ምንም የሚያመጣው ነገር የለም። ይሄ የምን ልዩነት ይባላል? የግንዛቤ ልዩነት ይባላል። አንተ ምን አስበህ ነበር ይሄንን ስትናገር? እንኳን ሙስሊምን ከሙስሊም ሙስሊምን ከክርስቲያን ራሱ የሚያጣላ ጥቅስ አይደለም። እኛ ለነብዩ መሐመድ ነው ብለን የምናቀርበውን ማስረጃ አንተ ለኢየሱስ ነው ብለህ እንኳ ብታቀርበው ባጭሩ እንዳንተ ያለ ነብይ ከወንድሞቻቸው መካከል አስነሳለሁ በማለቱ ያ ነብይ ኢየሱስ ከሆነ የሚፈለገውም ያ ነው ነብይነቱን እመኑ ነው ትልቁ ጥያቄው መልእክተኝነቱን ተቀበሉ ነው ዋሂድ ወደ ኢስላም መጣ ወይም እስልምናን ተቀበለ ማለት የኢየሱስን ነብይነት ካደ ማለት አይደለም የቀረውን ነገር አሟላ ማለት ነው ስለዚህ ዒሳ በዘዳግም 18 18 እንዴት የተነገረለት ነብይ ከሆነ የሚፈለገውም ያ ነው እኛ ዘዳግምን ሳንመለከት ነብይነቱን አምነናል ኢሳይያስን ሳናነብ ነው ነብይነቱን ያመነው አላህ በቅዱስ ቃሉ የኔ መልእክተኛ ነው ብሎ ስለተናገረ ማለት ነው ዘዳግም ለማንም ሆነ ለማን it doesn't matter ያ የእውቀት ጥያቄ ነው። ነብዩ መሐመድንም ነብይነታቸውን የተቀበልነው በቅዱስ ቁርአንና በሐዲስ መሰረት ላይ ተመርኩዘን እንጂ Bible ላይ መሰረት ሆነን አይደለም። እና ስትጠይቁ መጀመሪያ በደንብ አዳምጡ። የሚሰጣችሁን ትምህርት ምን እንደምትጠይቁ እወቁ፣ ተገንዘቡ። አንተ እንዲህ ትላለህ፣ አንተ እንዲህ ትላለህ፣ ጥሩ አይደለም። ኢሳይያስ በቁርአን አልተጠቀሰም ሑር በጥቅሉ ወማ ኡቲየ ነቢዩነ ሚን ረቢህም ነቢያት ሁሉ ከጌታቸው በተሰጣቸው ብሎ በጥቅሉ ስለገለጸው አላህ ከላካቸው ነቢያት አንዱ ይሆናል ነው። እኛ በሁሉም ነቢያት እናምናለን። ኢንሻአላህ ሩት እጅ አውጥታ ወይም አውጥቶ ነበር፣ እጁ ወርዷል። ከሌለ ያው ተመልሶ አማን አንዶም ይዘዋል። በዚህ መሰረት አማን ቀጥል። እሺ ይቅርታ እንግዲህ እኔ ተጠንቅቄ ነበረ የጠየኩት ከርዕሱ ላለመውጣት ላለማስቀየም። ግን የሰማሁትንና ያየሁትን ነገር ስጠይቅ agreement ነው ምናምን የሚባለው ነገር እኔ ምንም አልገባኝ። ምክንያቱም እንደዚህ አይነት ነገር አልነበረም እስከዛሬ የሰማሁት እና አሁን ይህን ነገር ስሰማ አዲስ ሆኖብኝ ነው እና ያ ነገር ምንድን ነው ነው like አንተ በምን ተረድተው ነው ለማለት ያህል ነው እንጂ ሰውን አንተና እሱን እንደማጋጨት ምናምን አይደለም። ምን አስበ ነው የሚለው ያው ያሰብኩት ይሄ እንደሆነ ነው። ምክንያቱም ትናንትና እሱ ሲናገር የነበረው በዚህ መንገድ ስለሆነ ዛሬም ደግሞ በዚህ መንገድ mean የሚያስረዳ የሚያስተምር ከሆነ still አንድ ነው ማለት ነው። ገብቷል። ትናንትና agreement ተነስቶ ነበረ። ምንድነው የተነሳው? ይሄኛው መልእክት ይሄ ትንቢት የመጣው ለሱ አይደለም። ነብይነቱ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው እንጂ ለኢሳ አይደለም ለኢየሱስ ክርስቶስ አይደለም ሲባል no no no ለኢየሱስ ነው ብሎ ሲያስረዳን የነበረው ትናንትና ያኛው አንደኛው አንደበቱ ዛሬም ደግሞ እንደዛ ከሆነ ምንድነው ታዲያ ልዩነቱ ዛሬ ላይ አሁን መስለሙ ሰለመ መባሉ ምንድነው ልዩነቱ እና ምን ተረድተን ስቲል አንድ ከሆነ እንዴት ነው ነው እንጂ አሁን ነው ያው ምኑ ጋር እንደሆነ ጥፋቴ ምንም አልገባኝም አሁን agreement እናመጣለ ለመጠየቅ አይደለም ምናምን የሚባለው ነገር አልገባኝም ምክንያቱም ይህንን የሰማሁት የሰማሁትን ነው ደግሞ አረ ምንድነው እንደዚህ አዲስ ነገር ሆነብኝ ብዬ ጠየቅኩት እና ያ አዲስ ነገር ሆነብኝ የጠየቅኩት ለማለት የፈለግኩት እንደዚህ ነው ብለህ ብታስረዳኝ okay ይሄ ገብቶት ነው ለካ ብዬ እኔም ገብቷል እረዳሃለሁ። ካልሆነ ግን እስቲ እኔ confused እንደሆንኩ ነው በአንተ የምቀጥለው ማለት ነው። ገብቷል። ምንድን ነው ይሄ ልጅ ያለበትን የቆመበትን አቅም እያልኩ ነው still ያለሁት። አሁንም ደግሞ እንደዛው ነው የምቀጥለው። ስለዚህ አሁን አስረዳኝ ስለ ብታስረዳኝ አሪፍ ነው። ምክንያቱም እንደሚለው ይሁን እንደ እያለ ነው እሱ ይኸው ነብይ ነው እንደሚለው ይሁን በ18 ላይ ያለው ምናምን ስትል እስቲ ልቦክ ልክ ነው እሺ ልክ ከሆነ ታዲያ ለምንድን ለሱ የሆነውን ማትነግረኝ ብዬ መጠየቅ ያሩን ሆነ የኃጢአቱ ዩቱብ እንደሆነ አልታየኝም። እስቲ ያው እጅን አውጥታ የምትለው እንደምልሽ ነ ማይክ ፊል አሰላሙ አለይኩም በድጋሚ የጠየቀውን ጥያቄ መልሼ እልሃለሁ። ምናልባት እኔ የማስበው አንደርስታንዲንግ ሌቭልን ነው የማስበው ሁል ጊዜ ማለት ነው እንጂ ሌላ ነገር አይደለም። እኔ ያልኩት ዘዳግም 18 18 ጥቅሱ ነው ያልኩት። ጥቅሱ የሚያመለክተው ለማን እንደሆነኛ ባንስማማም ሰዎች ይህን ጥቅስ ለማን ነው ብላችሁ ክርስቲያኖችን ብጠይቋቸው ለኢየሱስ ነው ይሏቸዋል። እንግዲህ ያውስ እንደዛ ከሆነ ለነብይነቱ ማስረጃ ለኛ ይሆነናል። እናንተ ካመናችሁበት ነው እንጂ ዘዳግም 18 18 ላይ ያለው ለኢየሱስ እንደሚሰራው ብዬ ለክርስቲያኖች ነብይነት እንደ ማስረጃ አድርጌ አይደለም ያቀረብኩት። አሁንም ምንም አንደርስታንድ አላደረገኝም ማለት ነው። እኔ ማዝነው ለጊዜ ምንድነው ለዛ ነው ዘዳግም 18 18ን ለማን ነው ብሎ ጥያቄው ቢቀርብ ጥያቄው ለኢየሱስ ነው ይሏቸዋል። ለኢየሱስ ነው ከተባለ ኢየሱስ ነብይነቱን እኛ ደግሞ ለመረጃነት እንጠቀምበታለን ነው ያልኩት እንጂ ዘዳግም 18 18 ላይ ስለ ኢየሱስ ነው የሚያወራው ከዛ በኋላ ደግሞ የሆነ ሰዓት ላይ ደግሞ ስለ ረሱላ ሰለም ደግሞ በቅዱሳን መጽሐፍቶች በሂንዱ መጽሐፍት ውስጥ በአባጋድ ጌታ የሚባለው ነገር ከዛ ቬዳስ የአዙርቬድ፣ አገራባቤድ፣ ቤድ እና ቤድ ወይም ደግሞ ኦማንሺላ በሚባለው በቡዲስት መጽሐፍት ውስጥ በምናምን ነገር ብያ ወደፊት እንትን ላለው አስተምራለሁ። ያኔ በማስተምርበት ሰዓት ላይ ዘዳግማ 18 18 ላይ ስለ ረሱ ሰለም ነው የሚናገረው አልኩኝ። ያ ምክንያት አለኝ፣ በቂ የሆነ ምክንያት አለኝ። እንጂ አሁን እናንተ ግን ባለው መጽሐፍ በዚህ ራሱ በምታምኑበት መጽሐፍ ላይ ይህን ጥቅስ ለኢየሱስ ከተጠቀማችሁበት እኛ ደግሞ በዚሁ ጥቅስ ላይ ደግሞ ለኢየሱስ ነብይነት ከእናንተ ጋር ሳንጣላ ለማን ነው ጥቅሱ የሚያመለክተው በሚለው ሳንጣላ ለነብይነቱን እንደ መረጃ አድርገን ልንጠቀምበት እንችላለን ያልኩ። ያንን ነገር አንደርስታንድ ካላረከኝና ጥያቄውን መጀመሪያም ሳወራም አንደርስታንድ ካላረከኝ መርሱንም ደግሞ አሁን ደግሞ understand ካላረከኝ በቃ የአንደርስታንዲንግ ሌብል ፕሮብሌም ነው ማለት ነው ብዬ ነው የማስበው። ምክንያቱም ብዙ ጊዜ ስጠይቅ የምጠይቃቸው ጥያቄዎች ራሱ understand ከእንትኑ understand አላረከውም። ጥያቄ ራሱ አልፈጠረብህም። እርግጠኛ ነኝ ሌሎቹ ሰዎች nick ኣቸውን ገልብጠው ቁጭ ብለዋል። ብዙ ሰዎች ጥያቄ እየፈጠረባቸው ነው እዚህ የሚመጡ ሰዎች ማለት ነው። እኔ ማቃቸው እንኳን private ማቃቸው ልጆች አሉ፣ Skype ማቃቸው ልጆች አሉ። ብዙ ጥያቄ ተፈጥሮባቸዋል። ገብተዋል። room ኣችሁ ውስጥም ያንን ነገር አውሩት። እኔ እዚህ አሁን የምጠይቀውን ጥያቄ room ኣችሁ ውስጥ እየቀዳችሁ ሌላ ነገር ከምትቀዱ ይሄንን ነገር ቀርታችሁ ተወያዩበት፣ ስለ ትዳር ከምታወሩበት ማለት ነው። ስለዚህ ይሄን ነው ልል የምችለው ነገር ማለት ነው። እና አሁን ከተረዳኝ አመሰግናለሁ። ወሰላሙ አለይኩም mic free ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላሁ ወንድማችን አደም አለ አደም ዘጠና ዘጠኝ አለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሰላም ነው አቡ አደር፣ ደህና ነው ወይ? ወንድሞቼ እህቶቼ ሰላም ናችሁ ወይ? ወሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ናችሁ? ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ናችሁ ወይ? እናንተንም ክርስቲያን ወገኖች እንኳን አደረሳችሁ ለጾማችሁ ያው ለትንሳኤው ወገኖቻችን እና ወንድሞቼ እህቶቼ ያው ፕሮግራሙን እየተከታተል ቫይድ ወንድማችን ወላሂ አላህ ይጨምርልህ። አላህ የምወደውን ይኸው እንዲህ ከእሳት ውስጥ ነጥሎ እንደሚያወጣ መረዳት አለባችሁ ወንድሞቼ። ባቅላ ተቀቅሎ ከዛ ውስጥ አንዷ ፍሬ ሳትበስል ምን ሳትል ትወጣለች። ስለዚህ አላህ ስብሓነላሁ ተዓላ ደግሞ ይሄን ወንድማችን ከዚህ ከነበረበት እሳት ውስጥ አውጥቶ ይኸው ለጀነት ትበቃለህ ተማር እወቅ ብሎ አሳውቆት ነው። አላህ ስብሓነላሁ ተዓላ የወደደውን ምንጊዜም ቢሆን ሰው ቢጠላው ምን ብሎ የፈለገው ነገር ሊያደርጉ አይችልም። ስለዚህ ወንድማችን አላህ ይጨምርልህ። እንደ አዲስ ነው የተወለድከው። አላህ ስብሓነላሁ ተዓላ ያንተን ፕሮግራም እየተከታተልኩ ነው እየሰማውም ነው። ወላሂ ወላሂ አላህ ይጨምርልህ። ምክንያቱም የፈለገውን ወንጀል ብትሰራ የፈለገውን ስትሰራ የነበረው ዋሽተ የነበረው ሁሉ ነገር ጠፍቷል። አላህ ሰርዞላል። ቶባ አድርጋል። ስለዚህ ይህንን ነገር ቶባ አድርገ ወደ አላህ ስትመለስ አላህ ሱብሃነሁ ወተዓላ ደግሞ ልክ አዲስ ልጅ እንደተወለ ነጭ ልብስ በሳሙና በሆሞ ታጥቦ እንደጸዳ ሁሉ ጸርተ ይሄውና ራስን አዘጋጅታል ስለዚህ እስካሁን ላደረከው ሁሉ ተውባ አድርጋል። አሁን ደግሞ ወደፊት አሁን በምታደርገው ሁኔታ ሁሉ ቀጥልበት። ምክንያቱም እኔም እንደሚያውቀው አሁን ይሄ አማናም ዶም በየጊዜው ይከታተላለሁ። አንተ ስጠይቅ እንዴት አስተምረን ነበረ፣ እንደዚህ ብለ ነበረ። አዎ አስተምራል። እና አሁን ደግሞ አንተ ያን ተሳስቻለሁ፣ አጥፍቻለሁ እንኳን አላህ ሱብሃነሁ ወተዓላ የማይበላ የማይጠጣ የማይተኛ እቺ ዓለምን መቆጣጠር የሚችለው ጌታ ቀርቶ የሰው ልጅ ቆሻሻ የተሸከመ የሰው ልጅ እንኳን ይቅር በለኝ ሶሪ ቢባል ይቅር ያደርጋል፣ ይቅርታ ያደርጋል። አላህ ሱብሃነሁ ወተዓላ ደግሞ ማሪ ስለሆነ ምሮዋል። ስለዚህ አንተ ላይ ነብይ ሆኖ እንደሚያገለግል ያሳየናል። ይሄ ይመጣል የተባለው አጽናኝ መንፈስ ቅዱስ ነው የሚባል ከሆነ ኢየሱስም ሳይሄድ ነበረ። እኔ ካልሄድኩ እንዴት አይመጣም ሊለው ቻለ? ሁለተኛ መንፈስ ቅዱስ ከማን ነው ሰምቶ የሚናገረው? ከራሱ አይናገርም ከተባለ ደግሞስ ምን የተናገረው ነገር አለሽ? ኢየሱስ ከሄደ በኋላ እኛ እንደ ሙስሊምነታችን ከኢሳ በኋላ መጣ የምንለው ነብዩ መሐመድን ብቻ ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ ላይ ምን ይላሉ? አና አውለ ናስ ቢዒሳ ብኒ መርየም ይላል። ከሰዎች ሁሉ ለመርየም ልጅ ለኢሳ ቅርብ የሆንኩት እኔ ነኝ። ሊአነሁ ለይሰ በይኒ ወበይነሁ ነቢዩን በእኔና በሱ መሃል ሌላ ነብይ የለም ብለዋል። ስለዚህ እሳቸው ነብይ ናቸው ብለን እናምናለን። ይሄንን ነው የምንቀበለው። እሺ አሁን ጰራቅሊጦስ ማለት ኢየሱስ ነው። ሌላ ነብይ ይመጣል እልክላችኋለሁ የሚለውን እዚህ ጋር ኢየሱስ ነብይ ነው ብሎ አልተናገረውም። እንዳልሽው አጽናኙ ወይም ጰራቅሊጦስ ነው ይላል። እንደገና የሚልከው እግዚአብሔር ነው ነው የሚለው እግዚአብሔር ይልከዋል ነው ስለዚህ የአላህ መልእክተኛ ደግሞ ነብዩ መሐመድ ናቸው ማለት ነው ባይ ዘ by the way እስልምናን የተቀበልሽው አንቺ ነሽ ወይስ ገና ጥያቄ ያለሽ no እኔ ነው የተቀበልኩት አሁን ይህን መጽሐፍ ቅዱስ ላይ ቤተሰቦች ጋር በስለ ነበር ነው ትናንትና እና እነሱ ኦርቶዶክስ ናቸው ለዛ ነው እንኳን ደህና መጣሽ ወደ ዲነል ኢስላም ሃይማኖት ምንድን ነው እንድትሰልሚ ያደረገሽ? እስኪ ንገሪኝ። እንድሰልም ወደዚህ መንገድ የሄድኩት ከመጀመሪያም ከድሮም እኔ ቤተሰቦች ያስተዳደጉ የሃይማኖት ጠንከር ያለ አልነበረም። እውነቱን ለመናገር ኦርቶዶክስ ነበሩ፣ ግን ቤተክርስቲያን ማሌንም አብዛኛው ነገር ኦርቶዶክስ የሚያደርጉት ነገሮች አድርጋ አላደግኩም። በእኔ ቤተሰቦች። ከዛ በኋላ እዚህ ከመጣ በኋላ ስለ ሃይማኖትም ብዙም አላወራም አላቅምም፣ ስለ መጽሐፍ ቅዱስ ስለምንም አላቅም ነበረ። ከዛ እዚህ ኮሌጅ ስሄድ ተማሪዎችን አቅ ነበር ከአረብ ሀገር የመጡት እና እነሱን በማውራት እንደዚህ መከራከር ማውራት ምናምን ጀመርን እና ስለ እስልምና መከራከር አቆምኩኝ አቆምኩኝና ስለ ራሴ ሃይማኖቱ እንዳላወቅኩ ያንን የገባኝ እና የእነሱን እናንተ ትክክል አላላችሁም አላላችሁም እያልኩ የኔ የራሴንም ሃይማኖት ሳላቅ ምን እንደማምንና እንደምከተል አላወቅኩም ብዬ ከዛ በኋላ ነው ስለ ሃይማኖት ትንሽ ልማር ችላትና ብዬ ግን ትጠይቅ ምንም አንደርስታንድ አልተዋጠልኝም። የሚነግሩት ነገር እግዚአብሔር አንድ ነው ግን ሶስት ናቸው ምናምን እንደዛ የሚሉት ነገሮች ሁሉ አልገባኝም እና የእግዚአብሔር ቃል ለምን ያሰብኩት ዝም ብሎ እንደዚህ ከባድ ሳይሆን ቀለል ብሎ አንደርስታንድ ለማድረግ መሆን አለበት እና የኦርቶዶክስ ስጠየቅ understand ለማድረግ መጀመሪያ በጣም ይከብዳል። ዩቱብ ስላሴዎች ብዙ ብዙ ነገሮች አሉ ውስጥ ለውስጥ ያልገባኝ። ከዛ በኋላ ስለ ቁራን ጓደኞች ጋር ሳወራ ስጠይቅ መልሱ ሁሉ make sense ያደርጋል። understand ለማድረግ ይቀላል እና ከዛ በኋላ ነው ውስጤ ጋር ተስማምቶ አይ ብሊቭን አይ ፊል ፒስ ከዛ በኋላ ነው እስልምና ለመቀበል የወሰነ። ማሻአላ። እስቲ እስልምና ውስጥ ቀለል ባለመልኩ የገባሽ ነጥብ ምን ምንድን ናቸው? ባለፈው እንዳልኩት እንኳን ለእኔ አንደኛ ሰላም አለኝ በውስጤ፣ ሁለተኛ እግዚአብሔርን ለማክበር ወይም እግዚአብሔርን ለማወቅ በጣም አሁን ይቀለኛል። ድሮ አንደርስልኝ ይከብዳል አነጋገሪ ግን ከሌላ ሃይማኖት መጥቶ አሁን ወደ እስልምና ስንገባ ብዙ ነገር አንደርስ እናደርጋለን። ብዙ ነገር አይተናል፣ የማይሆኑት ነገሮች እና አሁን ወደ እውነቱ ሲሄድ በጣም በጣም ይለያል እና ለመናገር እንኳን ይከብዳኛል አንዳንድ explain ለማድረግ እነሱ ነገሮች أي ما شاء الله ونقول لهنا متاش نقولي أسلم الناس ستمتشي دين الإسلام الإسلام يجب ما قبله على النبي محمد عليه الصلاة والسلام أمواي من ما يقول لك أكيو كذاتي جوالش أسلم الناس كبفيتو ينبرون هلو بتقل الله ياب صلى عند سو سلم مالت ويم ودى دين الإسلام ودى حيمانو تونتا مالت እንደተወለደ ህፃን ሆነ ማለት ነው። ኃጢአት እንደሌለበት እንደ ንጹህ ህፃን ሆኖ ያለፈው ህይወቱ ሁሉ ታጥቦ ላይፍን እንደ አዲስ ጀመረ ማለት ነው። ይሄ ታላቅ እድል አላህ ለወደደው ለመረጠው ባሮቹ ነው የሚሰጠው። እንኳን ደስ ያለሽ እህታችን፣ ጌታሽን አላህን ልታመሰግኘው ይገባል። ካሁን በኋላ ባለው በቀሪ ህይወትሽ አምላክሽን አላህን እያመለክሽ እሱን እየተገዛሽ እሱን እየለመንሽ ደግሞ ቀሪ ህይወትሽን መኖር አለብሽ። እስልምና ለመረዳት በጣም simple የሆነ ሃይማኖት ነው። ለመተግበር መስዋዕትነትን ይጠይቃል። ለመረዳት understand ለማድረግ እጅግ በጣም simple ነው። በሚስጥር የተከበበ አይደለም። ወይም ደግሞ ቀስ ብሎ ይገለጻል የሚልን ነገር ተስፋ ያደረገ አይደለም። simple ነው። እምነቱ የተመሰረተው በአንድ አላህ ላይ ነው። ይህንን ፍጥረተ ዓለም universe ኡን የሚታየውንም ሆነ የማይታየውንም ሁሉ የፈጠረ አንድ አምላክ አላህ አለ ነው መሰረቱ። ፈጣሪ አምላካችን አላህ የሁሉ ነገር ፈጣሪ ነው። ከሱ ጋር አብሮት የነበረ ረዳት፣ ዋና ሰራተኛ ወይም አማካሪ የሚባል ነገር የለም። ሁሉንም ነገር ብቻውን የፈጠረው ሁሉንም ነገር ብቻውን ያስገኘው በራሱ ችሎታ በራሱ ኃይል ማለት ነው ይሄ ፈጣሪ አምላካችን አላህ አንድ ነው ሁለት አይደለም ሶስት አይደለም በአንድነት ውስጥ ሌላ ሁለትነት ሌላ ሶስትነት የለበትም ስለዚህ አላህ አንድ ነው የሚለው መሰረታዊ እምነታችን ነው። ቁል ሁወላሁ አላሁ አሐድ በል እርሱ አላህ አንድ ነው ይላል። አላሁ ሰመድ አላህ ማለት ለፍጡራን ሁሉ መጠጊያቸው ነው። በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ነው፣ ከእርሱ ውጭ የለም። ይሄ ጌታ አላህ ለም የሊድ አልወለደም ይላል፣ ልጅ የለውም። ወለም ዩለድ አልተወለደም ወላጅ አባት የለውም ዘላለማዊና ጅማሬ የሌለው ስለሆነ ማለት ነው ወለም የኩን ለሁ ኩፍወን አሐድ ለእርሱ አንድም ቢጤና አምሳያም የለው unique ነው ስለዚህ አላህ አንድ ነው የሚለው መሰረታዊ እምነት ነው ይሄንን ለመረዳት ሳይንቲስት መሆን የለብሽም የታሪክ ተመራማሪ መሆን የለብሽም ወይም ደግሞ የከርሰ ምድር አጥኚ መሆኛ አይጠበቅብሽም። ካንቺ የሚጠበቀው የሚሰማ ጆሮ ብቻ ለሚያዳምጥ ሰው ሁሉ መልእክቱ ግልጽ ነው ማለት ነው። ታዲያ አላህ አንድና ብቸኛ ጌታ የዓለሙ ፈጣሪ ከሆነስ ሲመለክም ብቻውን ነው የሚመለከው። ስንገዛው ብቻውን ነው የምንገዛው። ከሱ ጋር አብረን የምናመልካቸው ከሱ ጋር አብረን የምንጠራቸው ከሱ ጋር አብረን የምንማጸናቸው ሌሎች አካላቶች የሉ። አላህ እኛን ሲፈጥረን ድርሻ ያላቸው ፍጡራኖች ከሌሉ ስናመልከውም ድርሻ ልንሰጣቸው አይገባም። መላእክት፣ ነቢያት፣ ጻድቃን፣ ሰማዕታት በህይወት ያሉም የሞቱትም ሁሉ በጠቅላላ ፍጡሮች ናቸው። አይመለኩም፣ አንገዛቸውም፣ አንጠራቸውም፣ አንማጸናቸውም። በችግር ሰዓት ደራሻችን አላህ ነው። በደስታም ሰዓት ምስጋና የምናቀርበው ለዚህ አላህ ነው። ሙስሊሞች በቀን አምስት ጊዜ ለጌታቸው ለአላህ ይሰግዳሉ። ሲሰግዱ ለአላህ ነው። ሲደሰቱ አልሐምዱሊላህ ይላሉ። ምስጋና ለአላህ ይገባው ይላሉ። ሲገረሙም ሱብሃንአላህ ይላሉ። አላህ ከጎዶሎ ባህሪ የጠራ ነው ይላሉ። አስደሳች ነገርም እንደዚሁ የምስራች ሲሰሙ ወይ ሲያዩ ማሻ አላህ ይላሉ። አላህ የሻው ነገር ሁሉ ሆነ ነው። ቀጠሮም ሲይዙ ኢንሻ አላህ አላህ ከሻና ከፈቀደ ይላሉ። አቅም ኃይል ሲያንሳቸው ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ሆነ ኃይል ችሎታም በአንዱ አላህ ካልሆነ በቀር ሌላ በማንም የለም ነው። አላሁ አክበር ሲባል አላህ ከሁሉ በላይ ታላቅ ነው እያንዳንዱ ህይወታቸው ከአንድ አላህ ጋር ነው የተገናኘው። ስለዚህ አንቺ ካሁን በኋላ የአንድ አላህ ባሪያ ሆነሻል ማለት ነው። የማን ባሪያ ነሽ ብትባይ እኔ የአላህ ባሪያ ነኝ ነው የምትይው። አላህ ጌታሽ ነው። ምትሰግጂው ለሱ ነው። ምትጾሚው ለሱ ነው። መልካም ስራ ብትሰሪ ለሱ ብለሽ ነው። ከመጥፎ ብትርቂ እሱን ፈርተሽ ነው። ከሱ ውጪ ሌላ የምታውቂው ምንም ነገር የለም ማለት ነው እና እስልምናችን ከዚህ ጋር የተገናኘ ነው ማለት ነው ነብዩ መሐመድ የአላህ ነብይ ናቸው ነብዩ መሐመድ የአላህ መልእክተኛ ናቸው አላህ ወደኛ መልእክቱን መላክ ሲፈልግ በሳቸው በኩል ነው የላከልን መልእክቱን በሳቸው በኩል ለኛ አስተላልፎታል እኛም የምናምነው የአላህ መልእክተኛ ናቸው ብለን ነው። ከዛ የዘለለ ሌላ ምንም አመለካከት የለንም። እምነታችን ይሄው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሂድ ወንድማችን ሰላሙን ባለህበት የእሳቸውን ነብይነት አምነን ከመቀበል ውጪ አናመልካቸውም፣ አንገዛቸውም፣ ድረሱልን ብለንም እንደዚሁ አንጠራቸውም። ግን የአላህ ነብይ ናቸው የአላህን መልእክት ወደኛ አድርሰዋል ነብይ መሆናቸውን እናምናለን ማለት ነው እና ይሄን እስልምና ለመረዳት መንገዱ በጣም simple እና ቀላል ነው ማለት ነው ዛሂድ mic ላይ ነህ ዛሂዶ ዩአሮ ምና simple ነው ካሁን በኋላ ባለው ቀሪ ህይወትሽ በቀን አምስት ጊዜ ለጌታሽ ተሰግጃለሽ እንደ ሙስሊምነትሽ ሂጃብሽን ጠብቀሽ አላህን ታመልኪያለሽ አላህን ትገዣለሽ ፈጣሪ አምላክሽ ስሙ አላህ ነው ይሄ አላህ የሚለው ስም ኢትዮጵያ ላይ ብቻ ያለ ሳይሆን በአለሙ ላይ ሁሉ ያለ ነው በአለሙ ሁሉ ላይ የታወቀ ነው በአንድ ሀገር የተገደበ ሳይሆን አረብ ሙስሊም ወንድሞችሽና እህቶችሽ ፈረንጅ ሙስሊም ወንድሞችሽ እና እህቶችሽ፣ አፍሪካውያን ሙስሊም ወንድሞችሽ እና እህቶችሽ፣ በላቲን አሜሪካም ሆነ በኖርዝ አሜሪካ የሚኖሩት ወንድሞችሽ እና እህቶችሽ፣ በአውስትራሊያም የሚገኙ ወንድሞችና እህቶችሽ፣ ኤዥያም ላይ ያሉት ወንድሞችና እህቶችሽ በስድስቱም አህጉር የሚኖሩ ሙስሊም ወንድሞችሽና እህቶችሽ ማን ነው ጌታችሁ ቢባሉ አላህ ነው የሚሉት። ለውጥ የለም። ኢትዮጵያ ሲመጣ እግዚአብሔር፣ ነጭ ጋር ሲሄድ ጎድ፣ አረብ ጋር ሲሄድ አላህ፣ ሌሎች ጋር ሲሄድ ሌላ የሚሆን አይደለም። አላህ አላህ ነው፣ መለኮታዊ ስሙ ነው። ሁላችንም በዚህ መለኮታዊ ስሙ የምንጠራው ነው። ስለዚህ ወደዚህ እምነት በመምጣትሽ እንኳን ደስ ያለሽ። በርቺ፣ ካሁን በኋላ ጠንክሪ፣ ተማሪ፣ እስላምን አንብቢ፣ እወቂ። ከሮማችንም አትጥፊ፣ እኛ ወንድሞችሽ እህቶችሽ አለን። የምናውቀውን ያክል እንተባበርሻለን ኢንሻአላህ። አላህ ይርዳሽ። ቅድም whisper የላክሽልኝ እህቴ ትምህርት ላይ ያለው ስለሆነ አስተውዬ ላነበው ስላልቻልኩ ተመልሰሽ whisper አድርግልኝ፣ በንግግር መሀል ስለላክሽልኝ ማለት ነው። ኡሙ አይመን ማይካጂ ሰላም alaikum Isama. Yeah. Yeah, so name search argument in the first uh, perkalitos ka uh, Hebrew name Americ. ኢየሱስ የመጣበት ሀገር ማለት ነው። okay ኢሳ አለይሂ ሰላም ፐርካሊቶስ ማለት search ሳደርገው comforter ማለት ነው። that, that will lead you to the ወደ truth እንዳለችም ማለት ነው like ወደ ጽድቅ እና ወደ የኃጢአት ሚነግረ ማለት ነው ይህን እሱ ደግሞ እኔ ከሰርች ሳደረገው ሙሐመድ ሰለላሁ አለ ወሰላም እሱ ነው አሚን ማንም ሰው አንገረንም የጀና የጀህና ነው so like ምን ይመስላል? እኔ ብዙ ላይክ uh, እንዳለች ፋሚሊ አለኝ አሳይቼዋቸዋለሁ። በአዲስ መጽሐፍ ቅዱስ በርቃሊጦስ፣ ከአንተ understanding ከአንተ ዩናሌጅ ምን ማለት ይመስልሃል? okay ወንድሜ፣ ያው ቅድም ተናግሬ ነበር ጰራቅሊጦስ የሚለውን ጰራቅሊጦስ አጽናኝ ይለዋል መጽሐፍ ቅዱስ። ah. ይሄ አጽናኝ ማን ነው በሚለው ጉዳይ ላይ በተገለጸው ባህሪ ከኢየሱስ በኋላ ከነብዩ መሐመድ አለይሂ ሰላቱ ወሰላም ውጪ የመጣ ነብይ የለም። so ነብዩ መሐመድ አለይሂ ሰላቱ ወሰላም ናቸው ብዬ አምናለሁ ብያለሁ። አዎ ክርስቲያን ወገኖች አጽናኝ የሆነው መንፈስ ቅዱስ ነው በሚለው በዮሐንስ ወንጌል ምዕራፍ 15 ቁጥር 26 መሰረት መንፈስ ቅዱስ ነው ብለዋል። ይሄ መንፈስ ቅዱስ ማን ነው ሲባል የስላሴ ሶስተኛው አካል ነው ብለው ነው የሚጠቅሱት። Trinity of God እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ጎድ ዘ ፋዘር፣ ጎድ ዘ ሰን ኤንድ ጎድ ዘ ሆሊ ስፕሪት ቢሆነስት ቀልድ አይደለም። ይሄ የክርስቲያኖች እምነት ነው። ስህተት ካለው mic ይዘህ ማስተካከል ትችላለህ። ቻለንጅ ማድረግ ያንተ እድል ነው እና መንፈስ ቅዱሱ የስላሴው ሶስተኛ አካል የተባለው እሱ ነው ይላል። okay እሱ ከሆነ ጥቅሱ ምንድን ነው የሚለው? እኔ ብሄድ ይሻላቸዋል እኔ ባልሄድ አጽናኙ ወይም ጰራቅሊጦስ አይመጣም ሲል ጰራቅሊጦስ ወይም አጽናኙ እንዲመጣ ኢየሱስ መሄዱ መስፈርት ነው፣ ግድ ነው፣ precondition አለ ማለት ነው እዚህ ጋር እኔ ብሄድ ይሻላችኋል ብሏል። ካልሄድኩ አይመጣም ነው። ግን መንፈስ ቅዱስ ከኢየሱስ መሄድም በፊት ነበረ። ይሄ መንፈስ ከነበረ እኔ ካልሄድኩ አይመጣም ማለት ምንድነው ትርጉሙ? ታዲያ ከሱ ጋር አልተጋጨም ወይ? አንድ ጥያቄ ነው። ሁለት ኢየሱስ ሂዶ ሲመጣስ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል፣ ከራሱ አይናገርም ማለት መንፈስ ቅዱስ ከማን ነው እሺ ሰምቶ የሚናገረው ነው ጥያቄው እኮ ደግሞስ ምን ተናገረ ወደ እውነት ሁሉ ይመራቸዋል ምን አዲስ መመሪያ ሰጣቸው የታለ ያ ነገር ብለንም እኮ ጥያቄ አቅርበናል አሁን ክርስቲያኖች የመልሱ ድርሻ ነው መንፈስ የሚለው ቃል ነብይ ለሚለው ቃል ደግሞ ተለዋጭ ስም ሆኖም ሊገባ እንደሚችል አንደኛ ዮሐንስ መልእክት ላይ ምዕራፍ አራት ላይ ተቀምጧል ብለን ቅድም ጥቅሱን አውጥተን ተናግረናል። so ያንን አንደርስታንድ በመያዝ ነቢዩ ሙሐመድ ዓለይሂ ሰላም ከኢየሱስ በኋላ የመጡ ዓለምን ወደ እውነት የመሩ ናቸው ነው። አይ አይደለም ብሎ የሚቃወም ክርስቲያን ካለ debate ማድረግ ይችላል። እኔ የምለው እንደዛ ነው ያደረግኩት። ትላንትና ከወንድሜ ጋር ቁጭ ብዬ like we were arguing about the same like strategy that you're saying exactly you know ግን እሱም እንዳልከው እንደዛ ነው የሚለው like መንፈስ ቅዱስ ነው የሚመጣው ይላል። እኔ ደግሞ ያልኩት እቤት መጥቶ መጥቻለሁ አይልህም። search ማድረግ አለብህ and ፕላስ ደግሞ you know like መሐመድ صلى الله عليه وسلم እሱ ጽድቅ ያለው like ኃጢአት ምንም ያላረገ and ምንም ነገር መጥፎ ነገር አላስማርም አላስማርም። search አድርጌ አንብቤ ያለው ሁለት አመት ቢፎር ክንቨርት ሳደግ ወደ እስላም እኔ search አድርጌ ያለው ተምሬ ያለው ዝም ብዬ አልገባም ወደ እስልምና ነው። ማሻአላህ ጥሩ ነው። ተማረ እስልምናን በደንብ አንብብ። አላህ ይርዳህ። አሁንም አንብብ፣ በደንብ አጥና። እስልምና የእውቀት ሃይማኖት ነው። እስልምና የምርምር ሃይማኖት ነው። ነቢያቶች አጠቃላይ ሰው እንደመሆናቸው እንደ ሰውነታቸው ስተት ሊሰሩ ይችላሉ። ከውልደታቸው ጀምሮ እስከ ሞታቸው ድረስ ከስተት የጸዱ perfect አይደሉም። ለምን ነቢያችን عليه الصلاة والسلام በሀዲሳቸው كل بني آدم خطاء ወኸይሩል ኸጣኢን አተዋቡን ብለዋል። የአደም ልጆች ሁሉ ተሳሳቾች ናቸው ብለዋል። ሰው ይሳሳታል ማለት ነው። ከሁሉም በላይ ግን በላጩ ማን ነው? ከስህተቱ የሚመለስ ነው። ነቢያት ከሌላው የሚለዩበት ምንድን ነው? በነቢይነት ዘመናቸውም ይሁን ከነቢይነት በፊት ከባኢረ ዙኑብ ታላላቅ ወንጀል የሚባለው ላይ አይወድቁም። ለምን? መለኮታዊ ጥበቃ አላቸው። አላህ ይጠብቃቸዋል ነቢያትን። በዚህ ይለያሉ። እንደ ሰውነታቸው ግን ጥቃቅን ጥፋት ከሁሉም ነብይ ሊገኝ ይችላል ከስተት ሁሉ የጸዳው አላህ ብቻ ነው ፈጣሪ ስለሆነ ማለት ነው እስኪ አሁን አንተ አጠቃላይ ሀሳብህን ደግሞ በእንግሊዝኛ ግለጸው እስኪ ተንፍሰው ምን ማለት ነው how to see uh, my muslim brothers my muslim sisters as a brother sisters uh, and this all thing is a good thing, and then I decided to accept it, and then I decided just to learn from it, and I think it's a good thing. ግን ሌሎች ክርስቲያኖች uh, uh, I have a brother and sisters which is they are not open mind they uh, they see everything about Muslim on on media you know on CNN on the news like how bad bad they are uh, this is education problem and I think uh, Muhammad sallallahu alaihi wasallam he brought in more he changed the uh, humanity, you know, like about people like. Uh, Ali, what? Uh, uh, okay. So uh, I hope you understand me, brother. Yes, I understand you. Thank you very much. May Allah increase your knowledge uh, with the good deeds. Uh, Allah Ibarak, man. And በጣም uh, ደስ ብሎኛል uh, I hope uh, I'll, I'll talk to you more often Inshallah. and አንተ ደግሞ በታይም ሲኖረ ዱዓ ለረፍ- ለፋሚሊ ብታደርግልኝ ደስ ይለኝ ነበረ Inshallah. You have to make dua for yourself and your family. First of all. Inshallah. አመሰግናለሁ brother شكرا الشر والشكر لله